ሰላም አለይኩም ወራህመቱላሂ ወበረካቱ። ጤና ይስጥልኝ። እንዴት ናችሁ? የአዲስ ምዕራፍ የመዋያ መድረክ ታዳሚዎች ሁላችሁም እንኳን በሰላም መጣችሁ። ይህ የሀገሬ ጉዳይ ያገባኛል በሚል መሪ ቃል በየሳምንቱ እየተገናኘን የምንወያይበት የውይይት መድረክ ነው። ውድ ታዳሚዎቻችን እንግዲህ የመጀመሪያውን ክፍል በደንብ አድርገን ተወያይተንበታል እና በተለይ በአጠቃላይ ለፍትህ መታገል ያስፈልጋል፣ ለሀገሪቷ የራሳችንን አስተዋጽኦ ማድረግ አለብን በተለያዩ መንገዶች በሚለው ጉዳይ ላይ እንግዲህ እዛ ላይ ጠበቅ አድርገን ነው የቆም ነው። እንግዲህ ወደ ሁለተኛው ቀጣዩ ፕሮግራማችን ተላልፋለን። ቀጣዩ እንግዲህ ባለፉት ሁለት ሳምንታት ያቀረብነው ርዕስ ነበር። እነዚሁም በተለይ ከዛ በፊት ከስምንት ወር በፊት ጀምሮ እናቀርባቸው የነበሩ ርዕሶች እንዳሉ ሆነው ለሁለት ሳምንታት መጨረሻ ላይ ያቀረብነው አዋጭ የፖለቲካ መርህ ለመንደፍ መደረግ ያለባቸው ቅድመ ሁኔታዎች የሚል ነበር እና እነዚህን ሁለት ፕሮግራሞች ካየን በኋላ ለዛሬ እንግዲህ ከዚህ ጋር የተወሰነ የሚያያዝ ነገር አለው። ባለፉት ሁለት ሳምንታት ይሄንባቸው እንግዲህ አሁን ዛሬ የምናቀርበው የትግል ስልቶችን ለመምረጥ አስገዳጅ ወይንም ወሳኝ ሁኔታዎች ምንድን ናቸው? ሰላማዊ ትግል ለመምረጥ ለመምረጥ የተለያዩ ነገሮችን የትግል ስልቶች የወረቀት ትግል ለመምረጥ ወይም ሰላማዊ የተለያዩ ነገሮችን ለመምረጥ አስገዳጅ ወይንም ወሳኝ የሆኑ ሁኔታዎች ናቸው የሚለውን እናያለን። በዚህ ውስጥ ሰላማዊ ትግልና ባህሪዎቹን በተወሰነ መልክ እናያለን። ሰላማዊ ትግልና ባህሪዎቹን በሰፊው ያየንባቸው ፕሮግራሞች አሉ። ሁለተኛው ትጥቅ ትግል የቅንጦት ወይንስ የአማራጭ እጦት የሚል አለ። የጊዜውን ሁኔታ አይተን በሀገራችን የሰላማዊ ትግል አማራጭ ተሟጧልን የሚለውንም ነገር እናያለን። እንሻላ ያው ከስሜት ነፃ በሆነ ነው። ቅድም በተዋየነው ውይይት ከሄድን ሶስተኛው ላይ ምን አይነት እንትን እንደምንሄድበት ግልጽ ነው። ነገር ግን በሱ ላይ ተዘጋጅቶ የመጣ ወንድም አለ ሁሉ በወቅታዊ ጉዳዮች ላይ ጸሐፊ የሆነው ወንድማችን ፍትህ በዚህ ርዕስ ላይ ይሄድበታል። እንግዲህ በመሀል በሚሰጠን ጋፕ ላይ እንደተለመደው የበሰሉ ውይይቶችን እናደርጋለን፣ ስፋ እናደርጋለን። ሰላሙ አሌኩም ቱላ ከዚህ ቀደም ለሁለት ሳምንታት ቅድም ፍሪማን እንደገለጸው ለሁለት ሳምንታት አዋጭ የፖለቲካ መርህ ለመንደፍ መደረግ ስላለባቸው ቅድመ ሁኔታዎች ተወያይተ ነበር በሰፊው ዛሬ ከዛ ጋር ተያያዥነት ያለውና የዛም ማሳረጊያ ሊሆን የሚችል ርዕስ ላይ ነው የምንነጋገረው። የትግል ስልቶችን ለመምረጥ አስገዳጅ ወይም አማራጭ ሁኔታዎችን ነው የምናየው። እንግዲህ ወደዛ ከመሄደ በፊት ባለፉት ሁለት ሳምንታት የተመለከትናቸውን መዳሰሱ አስፈላጊ ሆኖ አግኝቼዋለሁ። ምክንያቱም ለዛሬው ውይይታችን መሰረት የሚሆን ነውና ባለፈው ውይይታችን አዋጭ የፖለቲካ ስልት ለመተለም ካስፈለገ መረጃ ማሰባሰብ አስፈላጊ መሆኑና ከስሜት ጸጥተን መገምገምና ያንን አስተንትነን ከጥሩ ውሳኔ መድረስ ያስፈልጋል ብለናል። እዚህ ላይ መረጃ አሰባሰቡ የሚያተኩረው አንድ ገዢ አካል የምንፋለመው ገዢ አካል ህዝብን በድርጊት ለማሳመን መቻል ያለመቻሉ መገምገም አለበት። ያ ማለት የሚያወጣው የኢኮኖሚ ፖሊሲ ህዝብን ጠቅሞ ከሆነ መጥቀሙን መቀበል አስፈላጊ ነው። ያወጣው የፖለቲካ ፖሊሲ ህዝብን አረጋግቶ ከሆነ ከዚህ ቀደም ህዝብ ጠይቆ የነበረውን ጥያቄ መልሶለት ከሆነ ያንን positively መቀበል ያስፈልጋል። ያንን ካልመለሰ ደግሞ አማራጭን ማቅረብ አስፈላጊ ነው ማለት ነው። ከዛ የአስተዳደራዊ መዋቅሮቹ እንዴት ናቸው? ህዝብን አሳትፏል ወይ? ከዚህ ቀደም ከስልጣን ተገድለው የነበሩ አካሎች ዛሬ ወደ ስልጣን መምጣት ችለዋል አልቻሉም? ይህ ሁሉ መመዘን አለበት። እኛ ስለጠላ ነው ስለወደድ ነው ብቻ የምንለው ነገር ሳይሆን እውነታን የተከተለ በመሬት ላይ ያለውን ተጨባጭ ሁኔታ ያገናዘበ ሊሆን ይገባል ማለት ነው። ከዛ በመቀጠል እንግዲህ ህዝብን በድርጊት ያገለገለ ከሆነ ስለማገልገሉ ተቀብለን የተሻለ እቅድ ይዘን መቅረብ ነው ያለብን። ለዛ ብቃት ከሌለን እንዲያው ተቃዋሚ ብቻ ነው እንጂ የምንሆነው ሀገርን የምናገለግል ልንሆን አንችልም ማለት ነው። ሀገርን ለመምራትም ሆነ ለማገልገል ብቃት አይኖረንም። በሁለተኛ ደረጃ የምንፋለመው የገዢ አካል የምንፎካከረው የገዢ አካል አፍኖ ለመግዛት ብቃት አለው ወይ? የጸጥታ ኃይሉ እንዴት ነው? የሴኩሪቲው፣ የፖሊሱ፣ የመከላከያ ኃይሉ ምን ያህል ነው? ህዝቡንስ ላለው አስተዳደር ስል ህዝቡን ወገኑን አፍኖ ለመግዛትስ ዝግጁ ነው ወይ የሚሰጠውን ትእዛዝ ሁሉ ተቀብሎ የሚፈጽም ነው ከፈጸመ ለምን የሚያምንበት ideology ያለ ነው በፖለቲካ መስመሩ አምኖ ነው ደሞዝ ብቻ ስለሚከፈለው ነው ህዝብን ማገልገል ማለት መንግስትን ማገልገል ሁሉ ጥያቄዎች መመለስ አለባቸው ይህንን ጥያቄ ካልመለስን ተገቢውን እቅድ መንደፍ አንችልም እነዛ ወገኖቻችን በመንግስት structure ውስጥ ገብቶ የሚሰሩትን ወገኖቻችንን በጸጥታም በፖሊስ ሰራዊትም በጦር አይደለም የሚሰሩትን ማንቋሸሽና እነሱን ብቻ መውቀሱን በቂ አይደለም። ለምን እንደዛ አይነት ባህሪ እንዳላቸው ወገኖቻችሁ ላይ መሳሪያ አንሱ ሲባሉ ለምን እንደሚያነሱ ካለማወቅ ከሆነ እውቀታቸውን መገንባት የሚያስጠይቃቸው ያለመሆኑን ሳያውቁ ቀርተውን እንደሆነ ለወደፊት የህግ በላይነት በሀገር ሲከበር ለጥያቄ እንደሚቀርቡ ማሳወቅ፣ የተለያዩ መንገዶችን መከተል እጅግ አስፈላጊ ነው። ይህ ሳይታወቅ ግን እንዲያው በደፈናው የመንግስት አሽከሮች ናቸው፣ ምንም አያውቁም፣ እነዚህ ሰዎችን ከህዝቡም ጋር የተነጠሉ ናቸው ብሎ መውቀሱ ከህዝብ ያርቃቸዋልና ጥንቃቄ ያሸዋል ማለት ነው። በሶስተኛ ደረጃ የምንመረምረው አንድ መንግስት ህዝብን በፖሊሲው ማሳመን ካልቻለ በሚያወጣው እቅድ ህዝብን ያላገለገለ ከሆነ ህዝብ ብሶት ካለው የኃይል ምንጩ ህዝብን ለመቆጣጠር የሚያበቃው ከሆነና ሌላ ሚንስ ማደናገር የሚያስችል የሚዲያ አካል ካለው ምን ያህል እየተጠቀሙበት ነው የምናገረውንስ እውነት አድርጎ ይወስዳለሁ ይህ ሁሉ መመዘን አለበት ያንን መንግስት እኛ ስለጠላን ህዝቡ ሁሉ ሌላኛው በተለያየ የእውቀት ደረጃ ያለው የማህበረሰብ ክፍል አይሰማውም አይቀበለውም ማለት ተገቢ አይደለም የተለያዩ የማህበረሰብ ክፍሎችን ይስባል ወይ የሚነገረው ንግግር ያ ከሆነስ እነዛ የማህበረሰብ ክፍሎችን ትክክለኛ information እንዲያገኙ ምን ጥረት አድርጊያለሁ በምን መንገድ ለነሱስ መድረስ ይችላለሁ? የምለውን መተለም አስፈላጊ ነው ማለት ነው እንግዲህ ይህን ከተመለከትን በኋላ በአንድ ሀገር የሚደረገውን ትግል ለማሳካት የምናወጣውን እቅድ በስራ ላይ ለማዋል ህዝብ ነው የሚያስፈልጉና የህዝባችን ሁኔታ እንዴት ነው? የህዝባችን ስብጥር ምን አይነት ነው? አንድ ወጥ ነው? ሁሉም አንድ ሃይማኖት የሚከተል ነው? ከተለያየ ዘር የመጣ ነው ወይስ የተለያዩ ሃይማኖቶች የሚከተል ነው? ያ ከሆነስ የታሪክ ቁርሾ አለው ወይ? ህዝብ አለ ወይ? የታሪክ ቁርሾ ለወደፊትስ በጋራ ለጋራ መብት ለመቆም ያለው ፍላጎት ምን ያህል ነው? ምን ያህል ይተማመናል? የአንዱ መብት መከበር የሚያስደስተው ህዝብ ነው ወይስ የአንዱ መብት መከበር የሌኔ መብት መገፈፍ ነው ብሎ የሚያምን ነው? እነዚህ ጥያቄዎች ምላሽ ማግኘት አለባቸው። ይህንም ሳናደርግ ቀርተን ህዝባችን አንድ ነው፣ እንፋቀራለን፣ ሀገራችን ፍቅር በፍቅር ነው ብለን የምናወራ ከሆነ አቅጣጫ የሳተ ፖሊሲ ነው የምንነድፈው ማለት ነው። ስለዚህ ህዝባችን የተቃረነ ከሆነ ቅሬታው ለምን ምን ላይ እንደሆነ ያቃረነው ነገር ምን እንደሆነ ፈልፍለን አውጥተን መፍትሄ መሻት ያስፈልጋል። ይህ ካልሆነ እንዲሁ ሁሌ ፍቅር የምናውጅ ከሆነና ቅሬታን በልቦናችን ቀብረን የምንሄድ ከሆነ ግን እንዲያው አንድ ሁሉም በየሜዳው በየፈርማታው የተንጠባጠበ አንዱ የሌላኛውን መውደቅ የሚጠብቅበትን ሁኔታ ስለምንፈጥር ረግጦ ሊገዙን ያሰቡ ኃይሎች በትከሻችን ላይ እንደተፈናጠጡ ይዘልቃሉ ማለት ነው። ሌላኛው ህዝባችን በቅርብ ዘመናት በቅርብ ጊዜያት ውስጥ ባደረገው ትግል ወርቃማ ድል አግኝቶ ነበር ወይ? በዛ ተበረታቷል ወይ? ያ ካልሆነስ መጥፎ አስደንጋጭ የሆነ እርምጃ ተወስዶበት ተሸማቋል ወይ? ከዛስ አገግሟል ወይ? ካላገገመ ዛሬ ብቀሰቅሰው ይነሳል ወይስ አይነሳም? ለትግል ላነሳሳው ይችላል ወይ አልችልም የሚለውን ጥያቄ መመለስ አለበት። ይህንን ህዝብ እመራለሁ የሚል አካል እንግዲህ እነዚህን በሰፊው ዳሰናቸዋል። ከዚህ በኋላ ይህንን ሁሉ ከተመለከተ በኋላ አንድ ድርጅት ከሌሎች ጋር ሰርቼ ነው ይህንን አጀንዳ ማስፈጽመው ወይስ ብቻዬን የምለውን ይመረምራል። ከሌሎች ድርጅቶች ጋር ለመስራት ምን አይነት criteria ማሟላት አለብኝ? የእነሱን እይታ መቀበል አለብኝ ወይስ የራሴን ሀሳብ ብቻ ነው በእነሱ ላይ ምጭ ነው? ስለዚህ ይህንን ሁሉ ከገመገመና ካስተነተነ በኋላ የምወጣውን ፖሊሲ ላይ ይደርሳል። ይህ የሚያወጣው እቅድ ሁለት መሰረታዊ አካሎች ይኖሩታል። አንደኛው ግብ የምንለው ነው። የት ነው መድረስ የምፈልገው? በአንድ ሀገር ላይ ዲሞክራሲን የገበላይነትን በላይነትን ለማስፈን ነው ብሎ ካለ እነማንን ነው ማስተባበር፣ ከነማን ጋር ነው መተባበር የምችለው ይላል። ከዛ በኋላ ከዚህ ከዚህ ግቤ በምንድን ነው የምደርሰው የምለውን ያስተነትናል፣ ይደግፋል ማለት ነው። ዛሬ የምንመለከተው ይህ ነው። ወደ ዛሬ ወደ ዛሬው ርዕስ የኛው ጎዳና ያመጣኛል ማለት ነው። የትግል ስልት የምንለው ነው። እስከዛሬ ድረስ እነኚህን ሁሉ ጎዳናዎች ከተጓዝን በኋላ ዛሬ የምንቀይሰው የትግል ስልት ብለን የምንጠራው ነው። ይህ የትግል ስልት ትን በተመለከተ መሰረታዊ የሆኑ ማንሳት የሚገባን ነገሮች አሉ። አንደኛው ወሳኝ የሆነ ሁኔታ አለ። ሁሉም የትግል ስልትን የሚቀምጥ አካል መመልከት ያለበት። ሌላኛው አስገዳጅ፣ እንደ ሀገሩ ሁኔታ በአንድ ሀገር ላይ ይገኛል፣ በሌላ ሀገር ላይ አይገኝም። ያንን አስተንትኖ ይወስናል ማለት ነው። ወሳኝ ሁኔታዎች ብለን የምንጠራቸው አንድን ህዝብ ከፍተኛ ዋጋ ሳያስከፍሉ መብቱን ለማስከበር ወደሚችልበት ጎዳና ሊያመሩት የሚችሉ የትግል ጉዞዎችን ይበረምራል። ዋነኛው የትግል ጉዞ ምንድነው? ደጋፊን በቀላሉ ማግኘት የሚያስ የሚደግፈኝን የትግል አጋሬ ሆኖ እስከ መጨረሻው ያወጣሁትን እቅድ ከግብ ለማድረስ ቆርጦ የምቆም የህብረተሰብን ክፍል ሊያሰባስብልኝ የሚችል አጀንዳ ምንድነው? ምን አይነት የትግል ስልት ብከተል ነው የሚለውን ይመረምራል። ከዚያም በመንግስት አካላት ውስጥ የሚሰሩት ሌሎች አካሎች በኔ ላይ ጥቃት ፈጽመው ትግሌን እንዳያዳክሙት ምን አይነት የትግል ስልት መከተል ብኖርብኝ ነው? በመንግስት አካል ውስጥ የሚሰሩ ሰዎች ከህብረተሰቡ የሚወጡ ናቸው። ከህብረተሰቡ አካሎች ናቸው። በስልጣንም በስራ እድልም በማንኛውም ሁኔታ ለመንግስት ተቀጥሮ ማገልገላቸው የህዝብ ጠላት አደርጋቸው። ስለዚህ እነዚህ አካሎች ከኔ ጋር የኔን ብሶት ተሰምቷቸው ከኔ ጋር ሆነው ትግሉን የሚያፋጥኑበት መንገድ የሚፈጥር የትግል ስልት የትኛው ነው ብሎ ይመለከታል ማለት ነው። በሶስተኛ ደረጃ የሚያየው እኔ የምቃወመው አካል እኔን ጨቁኖኝ ያለ እኔን በድሎኝ የሚገዛ አካል ከዚህ ይህንን የጭቆና መረቡን እንደዘረጋ ለመቆየት አዳጋች የሚሆነው ምን ሳደርግ ነው እኔ የምከተለው ትግል ስልት አዳጋች ይሆንበታል ወይ ያለዚያ እኔ የምከተለው ትግል ስልት ሌላኛውን ስለሚያስደነግጥ እሱ በጎኑ ሌላ ኃይል ማሰባሰብ ይችል ይሆናል ሌሎች የሴኩሪቲ ኃይሎችና ማንቻቸውን ተቋሞች እኔን ለመደብደብና እኔን በመንግስት አካል ውስጥ ሆኖ ለመበደል የተዘጋጁ ሰዎች አቋማቸውን እንዲመረምሩ ሊያደርጋቸው የሚችል የትግል ስልት የትኛው ነው የኔ ሚዛናዊ መሆን የኔ መብት ጠያቂ መሆን የኔ መበደል እንድሰማቸው ማድርገው የትኛውን ትግል ስልት ስከተል ነው የሚለውን ጥያቄ ያስተነትናል ከዚያም መንግስት የጭቆና መረቡን እንደዘረጋ ለረጅም ጊዜ ለመቆየት አስቸጋሪ የሆነ አዳጋች የሆነበት የሚመጣበትን ሁኔታ መፍጠር ችያለሁ ወይ አልቻልኩም የሚለውን ማስተንተን አለበት። ያ ሁኔታ ከተፈጠረበት ወደ compromise ይመጣል። ያንን compromise ውስጥ የሚያስገባው ደግሞ የህዝብን በደል የሚያዳምጡ አልታዘዝ የሚሉት የራሱ አካላቶች እየበረከቱ ሲመጡ ህዝብን ማዳመጥ ይመርጣል። ህዝብ በገፎቶ ወጥቶ ሲጠይቅ ህዝብን በዛ ደረጃ ማሳተፍ ሲቻል መንግስት compromise ያደርጋል። ወደዚህ እንዴት ይደረሳል የሚለውን እንግዲህ በሚቀጥሉት እንመለከታለሁ። እንግዲህ አስገዳጅ ሁኔታዎች የሚባሉት ደግሞ የትኞቹ ናቸው? በአንድ ወገን የትግል ምርጫ እነኚህ ስላስተነተነ ብቻ ሌሎችን ሁኔታዎች ሳይመለከት ሰላማዊ ወይንም ጦርን ጠመንጃ አስቶ መንግስትን መፋለም የሚለውን ወደ መምረጡ አይሄድም። እንግዲህ ወደዚህ የሚያመጡት ምን ሁኔታዎች አሉ የሚለውን ከተመለከትን በሀገሪቱ ውስጥ የሰፈነው የአስተዳደርና የግዛት ሁኔታ ወደዛ ጫና ሊያደርግ ይችላል። አሊያም የመጋፈጥን የፍጥጫን ትግል ወደ ጎን ትቶ ሰላማዊ ብቻ እንዲመርጥ ሊያደርግ ይችላል። እስቲ ሰላማዊ ትግልን እና ሌሎችን ወደ ሙሉት ወደ አስገዳጅ ሁኔታዎች ከመሄድ በፊት እዚህ ላይ ቆም ላድርግና ትንሽ ጥያቄዎች ወይም አስተያየቶች ካሉ ተቀብዬ ወደምቀጥለው እሄዳለሁ። thank you። ውድ ታዳሚዎቻችን በየሳምንቱ የሀገሬ ጉዳይ ያገባኛል በሚል መሪ ቃል በተለያዩ ዝግጅት በተደረገባቸው ግንዛቤ መፍጠሪያ ርዕሶች ላይ የምንወያይበት አዲስ ምዕራፍ የውይይት ፕሮግራምን ነው የምትከታተሉት። እንግዲህ በወቅታዊ ጉዳዮች ጸሐፊ የሆነው ወንድማችን ፍትህ ሀሳቢዎች ላይ በተለይ በተለያዩ ርዕሶች ላይ መንደርደሪያ የሆኑ ሀሳቦችን ያቀርብልናል። ዛሬም የትግል ስልቶችን ለመምረጥ አስገዳጅ ወይንም ወሳኝ ሁኔታዎች በሚል ርዕስ ስር ስለ ሰላማዊ ትግል ባህሪ፣ የትጥቅ ትግል የቅንጦት ወይንስ አማራጭ እጦት እንዲሁም በሀገራችን የሰላማዊ ትግል አማራጭ ተሟጧልን የሚሉ ንዑስ ርዕሶች ያሉበትን አንኳር ሀሳብ ይዞልናል። አሁን ግን ባለፈው ሁለት ሳምንታት ተከታታይ ሳምንታት አቅርበና የነበረው ርዕስ ላይ ከዚህ ጋር ተያያዥነት ስላለ ወደዛ መለስ ብሎ ያነሳቸው ሀሳቦችን ነው ከአሁኑ ጋር ለማያያዝ የሞከረው። ምናልባት ባለፈው ሳምንት የሄድንባቸው ነገሮች ይኖራሉ። ሀሳቦች ካሉ አሁንም ቢሆን እድሉ ሰጥቶናል። ስለዚህ አንዳንድ ነገሮች ማለት እንችላለን። አለበለዚያ ጠለቅ ብሎ ርዕሱን ይህንን ርዕስ በሚሄድበት ጊዜ በኋላ ልንመለስ እንችላለን። መልካም። እንግዲህ በመቀጠል የምመለከተው አስገዳጅ ሁኔታዎችን ነው። ለምን አስገዳጅ ተባሉ? አንድን አካል ከማይፈልገው የፖለቲካ መስመር ውጭ መሄድን እንደ አንድ ምርጫ አድርጎ እንዲወስድ ጫና የሚያደርጉበት ሁኔታዎች ናቸው። በሰላማዊ ሁኔታ በተስተካከለ የፖለቲካ ማህደር ባለበት በአንድ ሀገር በሰላማዊ መንገድ ተሳትፎ ትግልን ማካሄድ ከተቻለና ወደ ስልጣን መምጣት ከቻለ የሰው ልጅ ከፍተኛ መስዋዕትነት የሚያስከፍለውን ማህበረሰቡን ለአደጋ የሚያጋልጥን ነገር ይጋፈጣል አይጋፈጥም የሚለውን ወደ ኋላ አመጣበታለሁ። እንግዲህ ጥሩ በአንድ ሀገር ያለውን ሁኔታ በሚከተሉት መንገዶች መግለጽ ይቻላል። አስገዳጅ ናቸው አይደለም ለማለት ፖዚቲቭ በሆነ መንገድ የሚያስገድዱ ሁኔታዎች አሉ። በአንድ የፖለቲካ መድረኩ የተደላደለ ከሆነ ማንኛውም አካል መደራጀት በነጻነት ተደራጅቶ በነጻነት ተከታዮቹን አደራጅቶ በነጻ በሆነ መንገድ መንቀሳቀስ የሚችል ከሆነ ሚዲያዎች ነጻ ከሆኑ ህዝብ የፈለገውን አስተያየ የፈለገውን መርጦ የማይመቸውን የሚያወርድበት ሁኔታ ካለ የዲሞክራሲ ስርዓት የተዘረጋና የዲሞክራሲ ተቋሞች ጠንካራ በሆኑበት ፍርድ ቤቱ ከመንግስት ቁጥጥር ነፃ የሆነበት ተቃዋሚዎችን ማንም የማይደፍራቸው ማንኛውም ዜጋ እንዳሻው ራሱን የሚገልጽበትና ሀሳቡን በነጻነት የሚያሸራሽርበት ሀገር ከሆነ ጠመንጃ ይዤ ልነሳ የሚል ማንኛውም አካል ውድቅ ነው የሚሆነው። ያ ሁኔታ አስገዳጅ ይሆንበታል። ወደ ጸብ የሚሄድን አካል ውዳቂ ስለሚያደርገው ለዛ አይገፋፋም። የግድ መጣል ማለት ነው። ቁጣ ቁጣ የሚለውም አቋራጭ መንገድ የሚፈልገውም አይመቸውም። መፈንቅለ መንግስት ለማድረግ ከሚፈልጉትና አንዳንዴ ማዕቀብ ተደርጎባቸው ከስልጣን እንዲወገዱ ከሚደረጉት ውጪ ማለት ነው። ስለዚህ በሲቪል አካባቢ ተደራጅቶ ወደ ስልጣን ለመምጣት የሚሞክር ማንኛውም ኃይል የፖለቲካ መድረኩ የተመቻቸ ከሆነና ነፃ የሆነ ፉክክር ማድረግ ይችላለሁ፣ በነፃነት ተደራጅቼ በሀገሬ የፖለቲካ ህይወት ውስጥ መወሰን ይችላለሁ የሚል ከሆነ ወደ ጸብና ወደ ትጥቅ ትግል አይገፋፋም ማለት ነው። ይህ የሚያሳየው positive በሆነ መንገድ ተጽዕኖ ያደርግበታል ማለት ነው ምርጫው ላይ። ይሄ ጫናው positive የሆነ ነው። በተቃራኒው ደግሞ የገዢው አካል አምባገነን ሆኖ የዲሞክራሲ መስኩ የተጣበበት ለመደራጀት አዳጋች የሆነበት በፓርቲ ደረጃ ተከታዮችን ለመመልመልና ለማደራጀት እንቅፋቶች በሚበዘቡበት ቦታ ሰዎች ሌላ ፓርቲ ደገፋችሁ ተብሎ በሚዋከቡበት በሚታሰሩበት ስፍራ ባጭሩ ዲሞክራሲያዊ በሆነ መንገድ ትግልን ማካሄድ በጭራሽ በማይቻልበትና ህዝብን repressive በሆነ መንገድ ሰውን አልመረጣችሁኝም ሌላ ፓርቲ ተከትላችኋል ተብሎ የሚታወኩበትና ሀገር የምትታመስበት ሁኔታ ከሆነ ሌላ አይነት ችግር ነው ማለት ነው። ይሄ ደግሞ negative የሆነ ተጽዕኖ ነው የሚያደርገው ማለት ነው። ሌላኛውን አካል አይ በሰላም ታግዬ መፍትሄ ላመጣ አልችልም የሚለውን option እንዲወስድ ያደርገዋል። ይህ ደግሞ ለሀገር አደጋ ሀገርን ወደ ቀውጢ ሁኔታ የሚያመራ ስለሆነ አሁንም ቢሆን በዚህ ቀዳሚነት የሚጠየቀው ያንን መድረክ ያጣበበውና ሌሎች አካሎች ነፃ በሆነ መንገድ ተደራጅተው ሌሎችንም የሚከተላቸውን አደራጅተው በሀገራቸው የፖለቲካ ህይወት ውስጥ እንዳይሳተፉ እንቅፋት የሆነው አካል ነው ማለት ነው በቀዳሚነት የሚጠየቀው። ስለዚህ በአንድ ነገር አስገዳጅ የሆነ የፖለቲካ መስመር በሁለት መንገድ ይመጣል። አንዱ ዲሞክራሲ በማስፈን ሌላ ሁከትን ወደሚያመጡ ሁኔታዎች የሚገፋፉ ማንኛቸውንም አካሎች ተስፋ ማስቆረጥና ማንኛውም ድርጅት ወደ ስልጣን መምጣት ከፈለገ ሰላምንና ህዝብን በማደራጀት በህዝብ ዘንድ ተቀባይነት በማግኘት ብቻ መሆኑን እንዲረዳ የሚያደርግ ጫና ነው ማለት ነው። አንደኛው ይሄ positive ነው፣ የሚበረታታ ነው። ሁሉም ሀገር ማንኛውም ሀገር ህዝብ የሚመኘው ነው። ነገር ግን በተቃራኒው ህዝብን ለመመደብ ለዘመናት በህዝብ ጫንቃ ላይ ለመቆየት የሚፈ የሚፈልጉ አካሎች ከዚህ በተቃራኒ ስለሚሄዱና የፖለቲካ ብቻ ወደ ጦር ማንሳት ነው ወደምሎ የሚገፋፋ ሁኔታዎችን የሚፈጥሩበት ሁኔታ አለ። ይህ በሀገራችን ታይቷል። ከዚህ ቀደም በደርግ ጊዜ የሁኔታዎች መጣበብ ዛሬ ሀገራችንን እየመሩ ያሉትን አካሎች ወደ ጦርነት እንዲገፋፉና ታጥቀው በህዝብ ላይ የደረሰውን በደል ለመቃወምና ፍትህን ለማምጣት በርካታ የሆኑ ወጣቶችን በሚያሰባስባቸው በመሯቸው ሁኔታ ለፍትህ አሰልፈው በአምባገነን መሪ ላይ ድል የተቀዳጁ ናቸው። እንግዲህ በዛው ወቅት የፖለቲካ ማህደሩ ተጣቦ የሰዎች በነጻነት መንቀሳቀስ ያለመቻል ይህንን ቀውጢ ሁኔታ በሀገራችን ካመጣ ዛሬስ ለምን ችግሮች ይፈጠራሉ? ከታሪክ አንማርም ወይ? ለምንስ ወደዚህ አይነት ሁኔታዎች እንገባለን? የሚለውን እያንዳንዱ አድማጭ ራሱን እንዲመረምርና ከስሜት በጸዳ በኩል ወደዛ ደረጃ ደርሰናል አልደረስንም የምለውን በክፍል ሶስት እንመለከታለን ማለት ነው። ስለዚህ በአንድ ነገር የተወሰኑ ክፍተቶች ይኖራሉ። ጭልም ያለ የ dictatorship ሳይሆን የተወሰነው አካል አይ ትግልን በሰላማዊ መንገድ ማስኬድ ይቻላል የሚል ይኖራል። ሌላኛው ደግሞ ሁኔታውን ሞክሮ ተጣቦበት አይ በትክክለኛ መንገድ ተሳትፌ መፍትሄ ለማስገኘት አልችልምና የሚያዋጣኝ መንገድ በ violence በሆነ መንገድ መታገል ነው የምልበትም ሁኔታ ይሄ ሶስተኛው category ነው ማለት ነው። በዚህ ሁኔታ የሚመደቡት ሁሉንም ወይ ከ democratic system ኡ ያልገቡ ሙሉ በሙሉ በሙሉ ልብ የ democratic institution ን መገንባት ያልፈለጉ ከጊዜ ወደ ጊዜ እና ከትግል ሜዳ ከጫዋታ ሜዳ የሚያደርጓቸው የተወሰነን የህብረተሰብ ክፍል ወደ ጫፍ ገፍቶ በማውጣት violent እንዲሆን የሚያደርጉ እነኚህ የመሳሰሉ ሁኔታዎች ሲኖሩ በታጋዮች መካከል መከፋፈል ይፈጠራል። ይህም አይነት ሁኔታዎች ያሉበት የማህበረሰብና የሀገር አቀፍ ጉዳይ አለና እነኚህ አስገዳጅ ሁኔታዎች ተብሎ የሚጠሩ ናቸው። ለምን አስገዳጅ ተባለ የጦርነት ጉዳይ? የጦርነት ጉዳይ አስገዳጅ የተባለባቸው በርካታ ምክንያቶች። ሰው በተፈጥሮ ቀዳሚው ነገር ሰው በተፈጥሮ መኖር ይፈልጋል። ራሱ ሞቶ ለሰው ስልጣን ማምጣት የምለው ነገር በሰው ህሊና ውስጥ ከተፈጥሮ ከስነ ልቦናው ጋር የማሄድ ነው። ሰው ሰልፊሽ ነው። በተፈጥሮ እኔም ብሎ ነው የምጀምረው። ለራሴ የማላስብ ነኝ የምል ሰው ብዙውን ጊዜ አጣያቂ ነው አባባሉ። ስለዚህ በዛ አይነት ሁኔታ ውስጥ ያለ ሰው ለምን ልሙት የምል ደረጃ ላይ ይደርሳል። እኔ ሞቼም ለሌላው ቢያልፍ እመጣለሁ በዚህ አይነት ሁሚሌቲንግ በጣም አዋራጅና አሰቃቂ በሆነ ህሊና መቀበል በማይችለው ያኗኗር ስርዓት ውስጥ መኖር አልፈልግም ባለ ጊዜ ወደዛ ይገፋፋል ማለት ነው። እንግዲህ ሰውን ለምን ወደዛ የሚያደርሱ ሁኔታዎች ይኖራሉ? artificial ሁኔታዎች ናቸው ሰውን ወደዛ የሚያደርሱት ወይስ ሁኔታዎች በጭብጥ ይታዩ ነው ሰዎች የሚገፋፉ? ምክንያቱም ጦርነት መከራን ያመጣል፣ እሳሳላታለሁ የሚል አገር ስላለው ነው አንድ ሰው ለሀገር ይዋጋለሁ ብለው ጦርነት ግን ሀገርን ወደ ጥፋት ያመራል የተገነባ ነገር እንዲፈርስ ያደርጋል ይታገላለው ለሰው ወገኖች ተበድሏል የሚል ሰው ነው የተበደሉ ወገን ተራም የሚያጋልጥበት ጊዜ አለ ህፃናት ይጎዳሉ አዛውንቶች ይጎዳሉ ይህ ሁሉ መከራና ሰቆቃ አለ ግን ለምን ሰው ወደዛ ይገፋፋል አስገዳጅ የሆኑ ሁኔታዎች ሲኖሩ ነው ማለት ነው ይህ ከሰዎች ስለልቦና ጋር የሚጻረርን ነገር ሰዎች የሚያደርጉት አስገዳጅ ሁኔታዎች ሲኖሩባቸው ነው። ይህ ካለ እንግዲህ አስገዳጅ ሁኔታን የፈጠሩ አካሎች ናቸው በቀዳሚነት መጠየቅ ያለባቸው። ስለዚህ በአንድ ሀገር እንደዛ አይነት ችግር አለ በተባለ ጊዜ መጀመሪያ ጥያቄ ሊቀርብለት የሚገባው በተወቃሽነት በመጀመሪያ መቅረብ ያለበት ያንን መድረክ ያጣበበውና ሰዎች ለራሳቸው ህይወት መጥፋት፣ ለሀገራቸው ውድመትና ለህብረተሰባቸው መሰቃየት ሁኔታዎችን ሊፈጥር ወደሚችል አደገኛ የትግል ጉዞ እንዲጓዙ የሚያደርጉት ሀገርን የሚመሩ ሰዎች ናቸውና በቀዳሚነት ተጠያቂ እነሱ ናቸው። ስለዚህ ይህንን ሁኔታ በዚህ አይን ነው የምንመለከተው ማለት ነው። እንግዲህ የጉዞውን ሁኔታ ሰንስቲቭ ስለሆነ በዚህ አሁን ላቁምና የዓለም አቀፍ ስታቲስቲክሶችን እመጣበታለሁ። ሌላው አደገኛ የሚያደርገውና አሳሳቢ የሚያደርገው በዓለም ላይ ሌላው የታየው ገጽታ ሆነውና ሀሳብን የሚሰጡ ሰዎች ካሉ ተቀብዬ ወደ discussion ብናደርገው ይሻላል ብዬ ነው። ስላደመጣችሁኝ አመሰግናለሁ። okay ፍትህ thank you በጣም በጣም እናመሰግናለን። እንግዲህ ውድ ታዳሚዎች ይህ ርዕስ የትግል ስልቶችን ለመምረጥ አስገዳጅ ወይንም ወሳኝ ሁኔታዎች የሚለውን ርዕስ ግማሹን ያክል ሄዶበታል። ቁጥር አንድ እና ቁጥር ሁለትን አንስቷል። ይሄውም ሰላማዊ ትግልና ባህርያቶቹን እንዲሁም ሁለት ቁጥር ትጥቅ ትግል የቅንጦት ወይንስ የአማራጭ እጦት የሚለውን አንስቷል። ሶስተኛው በሀገራችን የሰላማዊ ትግል አማራጭ ተሟጧልን የሚለው ይቀረዋል። እንግዲህ ይህ የሀገሬ ጉዳይ ያገባኛል በሚል መሪ ቃል የምንወያይበት ፎረም ነው። ስለዚህ የሀገራችንን ሁኔታ በአጠቃላይ የምናይበት ነው። ምናልባት አንዳንድ ነገሮች ከሙስሊሙ perspective ልናያቸው እንችላለን። ሌላውን ነገር ደግሞ ከሌሎች ነገሮች ልናይ እንችላለን። ከብሔር አንጻር ልናየው እንችላለን። ከተለያየ አንጻር ምክንያቱም እነዚህ ነገሮች በሙ በሙሉ ናቸው። ኢትዮጵያን ያችን ሀገር የሚገልጿት የነዚህ ሁሉ ውጤት ነው። በአጠቃላይ በሀገራችን ያለው ሁኔታ ለማየት ይህ አሁን ያች ሀገር ያለችበት ሁኔታ ሰላማዊ ትግል ባህሪዎች አሉ፣ የትጥቅ ትግል ባህሪዎች አሉ። በዚህ ረገድ ኢትዮጵያውያኖች የተለያየ አመለካከት አላቸው። አንዳንድ ጊዜ እጅግ በጣም የሚጣረዝ ነበር። ምናልባት ይሄ ርዕስ ከስድስት ወር በፊት ቢሆን ኖሮ ይህ ነገር በተጨባጭ የሚታይበት ከአምስት ወር በፊት ቢሆን ነገር ግን እኛ በሩሙ የአካሄድ ሂደት ውስጥ ውስጥ ይሄንን በዛ ሰዓት ከማምጣቱ ይልቅ ወቅታዊ ነበር። ግን ወቅታዊ የሆኑ ጉዳዮች ላይ አይደለም ብዙ የሚያሳስቡን የሚያሳስቡን ቅደም ተከተላቸውን ጠብቀው ደረጃ በደረጃ መምጣታቸው ነው ነገሮች እና ስለዚህ ከነዚህ በፊት ያየናቸው ነገሮች አሁን እዚህ ላይ ለመድረስ እንግዲህ ደለል ሆነውናል ማለት ነው እና ብዙ የተለያዩ እይታዎች አሉ እና ሰላማዊ ትግል ብቻ ነው የሚያዋጣው የሚሉ ሳቢዎች አሉ። የትጥቅ ትግል ካልሆነ የዚችን ሀገር ህልውና ሊቀይር አይችልም ብለው የሚያስቡ አሉ። እነዚህ አመለካከቶች በራሳቸው የራሳቸው የሆኑ የተለያዩ የሆኑ መነሻ እና መድረሻ ሀሳቦች አሏቸው። ብዙ ጊዜ ተጧጡዞ የሚገኘው ምንድን ነው? ሰላማዊ ትግል ብቻ ነው ለዚች ሀገር ለውጥ የሚያዋጣው የሚሉት አካላት የትጥቅ ትግልን አማራጭ አድርገው የወሰዱት ላይ ከፍተኛ የሆነ ጫና የማሳደር ሁኔታ ይታያል። ትጥቅ ትግል ላይ ያሉ ሰዎች ደግሞ ሰላማዊ ትግል ማለት ጊዜ ማጥፋት እና ይልቁኑ እሱን ትቶ ሰው በሙሉ ከነሱ ጋር እንዲቀላቀል የሚወተውቱበት ጊዜ አለ። በዚህ መሀል ህዝቡ የተለያዩ አመለካከት እና እነዚህን ነገሮች እንዴት ነው የምናየው? ውሳኔ ለመወሰን ይሄ ይሻላል፣ ያ ይሻላል ለማለት አይደለም። ያንን የማለት መብቱም የለንም። ይህን እንትን አቅራቢውም ቢሆን ያን መብት የለውም። ነገር ግን ህሳቤው ላይ ያሉት ነገሮች ላይ አንስተን በዚህ ጉዳይ ላይ ያለንን ግንዛቤ ለመፍጠር ያክል ነው። ስለዚህ በተነሱት በአንድ እና በሁለት ቁጥር ላይ የምታነሷቸው ነገሮች ካሉ you are welcome። የሰላማዊ ትግል ሰላማዊ ትግልና ባህሪያቶቹ እንዲሁም ትጥቅ ትግል የቅንጦት ወይንስ የአማራጮች የሚለው of course በርዕስ ደረጃ ብዙ ምንትን የሚሉ አይደሉም፣ ግን ያነሳቸው ነጥብ ላይ አንዳንድ የምትነካኳቸው ነገሮች ወይም በጥያቄም በ challenge ም ወይም በተለያዩ መንገዶች ካሉ ያር ዌልካም። ሰላሙ አሌይኩም ወረሕመቱላሂ وبركاته። እኔ ላነሳው የፈለግኩ መጀመሪያው ሰላማዊ ትግል ካለው ባህሪያት የሰውን ህይወት ከመቅጠፍ የሰው ህይወት የሚጠፋውና ንብረት በቀላሉ ሊባክን የማይችል የትግል ስልት ነው። ይህም construct ሊበላሹ አይችሉ ታጋዮቹም ራሳቸው ቢሆን ከመመራቱ ወይም ደግሞ መሪዎቻቸውን የማዳመጥ ሁኔታና የመደማመጥ ጉዳይ ከፍተኛ የሆነ ቦታ አለ። ስለዚህ ሰላማዊ ትግል ካሉት ባህሪያቶች ብቻ ሳይሆኑ ባህሪያቶች አሉት። ጥቅም የሚሰጠው ትግሉ ይርዘም እንጂ ውጤቱ ላለው አስተዳደር ወይም ደግሞ ለምትቃወመው አስተዳደር ከፍተኛ የሆነ ጉዳት የሚያመጣ አካሄድ ነው። ካሉት ካሉት የሰላማዊ መንገድ አካሄዶቹ ያለውን ችግር ለሰፊው እምቢ እንዲልና ሰፊው ህብረ ህብረተሰብ ደግሞ ይህንን የትግል ስልት እንዲገፋበት የሚገፋፋና የሚያበረታታ የትግል ስልት ነው። ግን ይህ ሁለተኛውን ትግል የሚለው ይሄኛው በዚህ ባጭሩ ልተውና ትግል የቅንጦት ወይንስ የአማራጭ እጦት የሚለው እኔ ትንሽ ያልገባኝ ነገር እዚህም ጥያቄ እንደ ጥያቄ አድርጌ ላስቀምጠው የምፈልገው ትግል ምኑ ላይ ነው ቅንጦት ያለው? በቅንጦት መሳሪያ ያነሳ ድርጊት ካለ እንግዲህ እስኪ ብጠቁመን ደስ ይለኛል። ቅንጦቱ የት ላይ ነው? መሳሪያ ካነሳ የሰው ህይወት መጥፋት አለ። ቅድም ሰላማዊ ትግልን በተጻራሪው የሚሄድ አባባል ነው። ትግል የተነሳበት ሁኔታ እነዚህ የሰውን ህይወት save የማድረጉ ጉዳይ የለም። ትግል ከተነሳ ይሄ ቅንጦት ሊያመጣ አይችልም። እንደገና ደግሞ ብዙ ንብረቶች ሊጠፉ ይችላሉ። ይህም ወደ ቅንጦት ሊሄድ የማይችል ነገር ነው። እስኪ በዚህ የትግል አንስተው በቅንጦት የተነሱ ድርጅቶች ወይም ደግሞ ይህንን ስራ ሰርተው ያለፉ ወይም ደግሞ ድልን የተቀዳጁ ድርጅቶች ካሉ እንደው ብትጠቁመን ደስ ይለኛል። መልካም thank you። እንዲያውም ጥያቄው ግቡን መትቷል ለማጫወት ነው provoke ለማድረግ ነው ቅንጦት ነው ወይ ተብሎ ነው የተጠየቀው እንጂ ቅንጦት ነው አልተባለም። በነገራችን ላይ የቅንጦት ነው ወይስ የምርጫ ማጣት ተብሎ ነው የተጠየቀውና ምላሹ ከቤቱ ነው የምንጠብቀው። ማስረጃዎች እየተሰጠው ነው። የሰው ልጅ በተፈጥሮ በስነ ልቦና አቀራረጹ እኔ ሞቼ ለሰው ይለፍ የሚለውን በጣም ሲከፋውና ሌላ አማራጭ ሲያጣ ብቻ ነው የምገባበት የሚል ፖይንት አስቀምጫለሁ። ምክንያቱም የሰው ልጅ እኔ ከምን ነው የምጀምረው? ይሄ የስነ ልቦና አቀራረጻችን ነው። ሰውንም አንድ ሌላ ልዩ የሚያደርገው ነገር አንዱ ባህሪው ይሄ ነው። ራስን መውደዱ ይሄ ተፈጥሯዊ ጉዳይ ነው። ከዛ አልፎ ለሌላኛው ህይወቴን አጥቼ ለሌላኛው ላሳልፍ የምል ነገር የመስዋዕትነት ደረጃ የሚሄደው ሌላ አማራጭ ሲያጣ ነው። አማራጭ ካለው ግን እሱም ኖሮ ሌላኛውም የተሻለ ሁኔታ ውስጥ የሚገባበትን አማራጭ ይፈልግለታል። ስለዚህ የሰው ልጅ ወደ ጦርነት የሚገፋፉ ሁኔታዎች አስገዳጅና የምሬት ሌላ ምርጫ የማጣትና የመዋረድ የመከፋትና እጅግ ሰዎችን የተማረሩና የተቆጡ መሆናቸውን የሚገልጹበት manifest የሚያደርጉበት ጎዳና ነው የሚለውን ፖይንቱን ያስቀመጥኩትና ቅንጦት አይደለም ቅንጦት ያለመሆኑን ለማሳየት ነው እንግዲህ ያንን atmosphere የፈጠረው ማን ነው የሚለውን በተጠያቂነት ሰዎች እንዲያስተውሉት ለማድረግ ነው ጥያቄው የቀረበው የመለስኩ መስለኛል በቅንጦት ተነስተው ወደ ጦርነት የሚሄዱ አካሎች አይኖሩም ሁል ጊዜ ብሶት ሲኖር፣ መከፋት ሲኖር በማንኛውም መንገድ የሚመጡ ነገሮችን በጣም በኋላ የመሰሉ ሰዎችን ተከፍተው desperate በሚሆኑበት ጊዜ ነው ህዝብ የሚከተላቸው movement መጀመር የሚችሉት በግል የሚነሳን ግለሰብ አይደለም የምናወራው ህዝብ እንዲከተላቸው ማሳመን የሚችሉት እንደነሱ ህዝብ ተከፍቻለሁ ተበድያለሁ ከነዚህ ሰዎች ጎን ቆሜ ህይወቴም ቢያል ለአገሬ ያልፍላት ይሆናል ለወገኖች ልጆች ያልፍላቸው ይሆናል የምለውን የሚቀበለው መከፋት መበደል ሲኖር ነው ያ ካልሆነ በማህበር አብዷል ማለት ነው ሰው ይህ ደግሞ በሰው ውስጥ ተፈጥሮ ውስጥ የለም እዚህ ይህንን ለማመላከት ነው ቅድም ነገሩ provocative በሆነ መንገድ የተቀመጠው የመለስኩልህ ከሆነ ምልክት ስጠኝ ሌላኛው እንግዲህ አሁን የትጥቅ ትግልን አማራሪነት አይቻለው አንዱ አማራጭ እንግዲህ ተብሎ የምንነገርለት ብዙ ጊዜ የሰላማዊ ትግል ነው ባህሪዎቹን ጠቀስ ጠቀስ ለማድረግ ሞክራለሁ የሰላማዊ ትግል አድቮኬቶች አቀንቃኞች ስለ ሰላማዊ ትግል ጥንካሬ ሲናገሩ ዋነኛው የሚያተኩሩበት ነገር ምንድነው? ሰላማዊ ትግል አምባገነኖች ደካማነት በሚታይባቸው ይህንንም ደግሞ ጎላ እንዲያደርግላቸው ሲፈልጉ የትጥቅ ትግል ብዙውን ጊዜ አምባገነኖች ኃይላቸው የበረታበት ብቃት ባላቸው ስፍራ ላይ ያነጣጠረ ነው። ያም ማለት በመከላከያ ኃይል የሰለጠነ ሰራዊት አላቸው፣ የሰለጠነ security አላቸው፣ guerrilla ዎችን አድኖ ማምጣት የሚችል ያሉበትን ሁኔታዎች መጠቆም የሚችል የ security network አላቸው። የሶፊስቲኬትድ የሆነ መሳሪያ ከህዝብ በሚዘርፉትም ሆነ ከህዝብ በሚሰበስቡት ግብር መግባዝ መግዛት ይችላሉ። ይህ ጠንካራ ኃይላቸው ነው። ያንን ኃይል ነው የምፈታተነውና የዲክታተሮችን ጠንካራ ገጽታ ስለምፈታተን ብዙውን ጊዜ መከራው ከፍተኛ ነው። የትጥቅ ትግልን ብዙ ዋጋ አስከፋ የሚያደርገው የዲክታተሮችን አደገኛና እነሱ አለባቸው ገጽታዎች ስለመፋጠጣቸው ነው ነው ሙሉ ስለዚህ የሰላማዊ ትግል ግን እነሱ ኃይላቸው ደከም ባለበት አቅጣጫ ነው መሄድባቸው። እስቲ ይህንን አቅጣጫውን ለመመልከት እንሞክራለን። በዚህ ዘርፍ የሚገልጿቸው የትግል ስልቶች አሉ። የአምባገነኖች የደካማ ጎን ብሎ የሚገልጹበት ለዚህም መሰረታዊ የሆነ ጽንሰ ሀሳብ ያስቀምጣሉ። ለዚያም አንድ አምባገነን ህዝብን አንበርክኮ እንዲገዛ ሰዎች ሊተባበሩት ይገባል። አንድ ይሄ ነው። ሊገዙት ይገባል ፈርቶ ልገዙት ልንበረከኩለት ይገባል ያቋቋመው ድርጅት ልታዘዝለት ይገባል እነኚህ ሶስት መሰረታዊ ነገሮች መሟላት አለባት ህዝብ ስተባበር ከህዝብ ውስጥ የተወሰነው አካልም ማለት ነው ሌላኛው ደግሞ እነዛን የተባበሩትን ለመንግስት ያደሩትን ፈርቶ ሲገዛ ተቋሞች መንግስትን ለማገልገል በጽናት ሲቆሙ እነኚህ አንድን አምባገነን ኃይል ህዝብ ሳይፈልግ ህዝብን ተጭኖ እንድገዛና እንድረክት የሚያስችሉ ከሆነ የሰላማዊ ትግል እንግዲህ እነዚህ ላይ ያነጣጠረ ነው። በምን መልኩ እስቲ አጠር ባለች ሁኔታ ለመመልከት እሞክራለሁ። በተቃውሞና በማግባባት ይላል። የሚቃወመው በማፋጠጥ አይደለም ይላል። ሰላማዊ በሆኑ መንገዶች ይቃወማል። ተቃውሞውን ሰላማዊ በሆነ መንገድ ያስኬዳል። አንድ መንግስት ሰላማዊ በሆነ መንገድ የሚወጡ ህዝቦችን እርምጃ መውሰድ ያሰጋዋል። በዓለም አቀፍ ደረጃ መወገዝ አለ። በሀገር ውስጥም እነዛ ለመንግስት ታዘውም በጅምር ላይ በህዝብ ላይ የሚተኩሱ አካሎች ከህዝቡ ነው የመጡትና ነገሩ ሲደጋገም ራሳቸውን መጠየቅ ይጀምራሉ። ይህ እንግዲህ መንግስት በቀላሉ ምንም ውጥረት ሳይሰማው ለመፈጸም የተዘጋጀው ስራ አይደለም። መንግስትን ውጥረት ውስጥ የሚያስገቡ እንደዛ አይነት አደጋዎች በተፈጸሙ ጊዜ ሰው ዝም ሊያሰኝልኝ ይችላል የሚል ነገር ቢኖርበትም በህሊናው ከፍተኛ ቁርሾ በህዝብ ልብ ውስጥ ቀብሮ እንደሚያልፍ እሱን ታዘውት ዛሬ ከሚያገለግሉት ውስጥ ወገኖቻቸው የሚጎዱባቸው ወገኖቻቸው የሚያዝኑባቸው በርካታ ሰዎች እንደሚኖሩ ስለሚያውቅ መንግስትም አካል ሆኖ ህዝብን የሚገዙ አካሎች ከህብረተሰብ የወጡ ስለሆነ ትልቅ የሆነ የሳይኮሎጂካል ጫና ያሳድርባቸዋል። ይህ ጫና አንዱ ደካማ ጎንን የሚያንጸባርቅ ነው ማለት ነው። በሁለተኛ ደረጃ ያለመታዘዝ የምል ነው ያለመተባበር የምለውን ነው ያንን በተመለከተ በርካታ ያለመተባበር የሚገለጽባቸው እርምጃዎች አሉ። በኢኮኖሚ መስክ ያለመተባበር፣ ይህ እንደ ትግሉ ሁኔታ እንደ ሀገሩ ሁኔታ ይለያያል። አንዳንድ በአንዳንድ ሀገር መንግስት ከፍተኛ የገንዘብ እጥረት ካለበት ቦይኮቶች፣ የስራ ማቆም አድማ፣ በስራ መደገም፣ የትራንስፖርት መቋረጥ፣ ለመንግስት ገቢ ሊያራምድ ሊያፋጥኑ የሚችሉ ነገሮች ላይ ማነቆዎችን ማበጀት መንግስትን ወደ compromise ያመጣል። ገንዘብን በብዛት የሚያገኝና ችግር የሌለበት ከሆነ በእነዚህ area ዎች ላይ ብዙ ትኩረት የማይደረግበት ይሆናል ማለት ነው። ይህ የኢኮኖሚ ያለመተባበርን የሚያመላክት ነው። ሶስተኛ በፖለቲካ መስክ ያለመተባበር የሚል ነው። ይህ በጣም አስፈላጊ የሆነውና ቅድም የተነሱ አንዳንድ ጥያቄዎችን የሚመልስ ነው። ህጋዊነትን ማሳጣት ያ ማለት አንድን መንግስት እኛ አልፈቀድንህም በግድ ነው የምትገዛን የሚለውን መልእክት በተደጋጋሚ ማሰማት መቻል ነው። አልወከልክንም አልሰማህንም ብሶታችንን አትሰማም ተጭንህን ነው ያለው ይሄ ቀላል ነገር ይመስላል ለተናጋሪ ግን አንድ ነገር አገልጋይ ነኝ የሚል መንግስት ይህ አይነት ብሶት ሲመጣ ትልቅ ሳይኮሎጂ ጫና ይመጣል ሁለተኛ መንግስት የህዝብ አገልጋይ ስለመሆኑ በተደጋጋሚ ማሳወቅ ለማን ለመንግስት ለሚያገለግሉ አካሎች በ security ው፣ በፖሊስ ሰራዊት በአገሪቱ መከላከያ ኃይልም ሆነ በማንኛውም አስተዳደር ውስጥ ያሉት አካሎች መንግስት የህዝብ አገልጋይ መሆኑ እንዲያውቅ ማድረግ ያኔ መንግስት የህዝብ አገልጋይ መሆኑን ካወቁ መንግስት ለህዝብ ጥቅም ሲቆም ብቻ ነው የምታዘዙት ማለት ነው። ይህንን ለማሳመን በአንድ ዕለት በአንድ ጀንበር የሚሆን ጉዳይ አይደለም። ተከታታይ ስራዎች ያስፈልጋሉ። ይህንን ያልተገነዘቡ ደሞዝ ስለተከፈለላቸው ብቻ የታዘዙትን ስራ መስራት እንዳለባቸው ግዴታ አድርጎ የሚወስዱ ሰዎች ሊገነዘቡት የሚገባው ነገር አለ። ያን ደሞዝ ስለሰሩ ነው የሚከፈላቸው። የምሰሩት ነገር ህዝብን ለማገልገል ነው። ህዝብ ማለት ደግሞ መንግስትን መንግስት በላይ ስልጣን ያለው መንግስትን የመሾምና የማውረድ የበላይነት ያለው የህብረተሰቡ ክፍል ስለሆነ ያንን መበደልና መርገጥ ህዝብን መካድና ሀገርን መካድ መሆኑን ማስገንዘብ እነዚህ ወገኖች ስለዚህ ይህ አይነት ምላሽ ይሰጣል ቅድም ያየነውን አሳዛኝ ሁኔታ እንዳናይ ሊያደርገን ይችላል ለወደፊቱ የህዝብ አካል የሆኑትን እህቶቻቸውን እንደዛ የማዋረድና መብታቸውን የመክፈፉ ጉዳይ ያሸማቅቃቸው ነበር ነገር ግን እነሱ መታዘዝ ግዴታዬ ነው የሚለው ነገር በህሊናቸው ተሰርጾ እስካለ ድረስ ይህንን አይነት በደል ከመፈጸም አይመለሱም ያንን ማስቀረት የሚቻለው በተደጋጋሚ ባለመሰልቸት ካምፔን ተደርጎ ዘመቻ ተደርጎ ወገኖቻችን ዕውቀት እንዲያገኙ ሲደረግ ነው አንደኛው ነው ሁለተኛው የኔን ሃይማኖት ስለማይከተል ልበድለው ቢበድለው ምንም አይደለም የምልም ስሜት ተሰምቶት ሊሆን ይችላል። ያም ይሄ ደግሞ የዜግነትን ግዴታውን የዘነጋ መሆኑን የወገኑ መብት መደገፈፍ የሱ መብት መገፈፍ መሆኑን ማስረዳት ይህ ከዜጋ የሚጠበቅ ስራ ነው። የሰላማዊ ትግል እነኚህ ስራዎች ይሰራል። የፖለቲካ መስክ ያለመተባበር የምለው የሚለው ይህንን ያካተተ ነው። መንግስትን በደካማ ጎኑ የሚያዳክምና የሚቦረብረው የስራ ሁኔታ ነው ማለት ነው። አንዳንድ ጠቃሚ ናቸው ብሎ የሚያወጣቸውን ፖሊሲዎች ግድፈታቸውን አውጥቶ ግልጽ አድርጎ መቃወም እንዲሁ በጭፍኑ መልካም ለሀገር የሚበጁ ፖሊሲዎችን መቃወም ሳይሆን ህዝብን መበደል የሚችሉ ህዝብን ሊጎዱ የሚችሉ ፖሊሲዎችን መቃወምና መንግስት ብቃት የሌለው ለህዝብ አገልጋይነቱን የዘነጋ መሆኑን ማሳወቅ ካምፔን ማድረግ እነኚህ የፖለቲካ ተሳትፎዎች ናቸው። በመንግስት አካል ውስጥ በስልጣን የሚባልጉ ሰዎችን ማጋለጥ፣ ስራቸውን ይፋ ማድረግ፣ የተለያዩ ስራዎች በሚሰሩበት ጊዜ የፖለቲክ በፖለቲካው መድረክ ተቀባይነት አጥቻለሁ፣ የህዝብ ወኪል መሆነ ቀረ የሚለው ነገር በአገልጋዮቹም በተገልጋዮቹም ላይ ይሰፍናል። ይህ ከውስጥ የመንግስትን ኃይል ያዳክማል ማለት ነው። የሰላማዊ ትግል የሚያነጣጥረው መንግስት ደከም ባለበት አካባቢ ነው የሚባለውም ለዚህ ነው። ሶስተኛው ማህበራዊ እንብተኝነት ነው። በማህበራዊ ደረጃ እንብተኝነትን የሚገለጸው በመንግስት አካል ውስጥ ገብተው የሚሰሩ ግለሰቦች የማህበረሰቡ አባላት ምስቶች አሏቸው፣ እህቶች አሏቸው፣ ወንድሞች አሏቸው። የማህበረሰቡ ከማህበረሰቡ አብራት የወጡ ናቸው። እነኚህ ሰዎች የማህበረሰቡ አካል መሆናቸውን ማስገንዘብ የሚፈጽሙት በደል በህዝባቸው ላይ መሆኑን በራሳቸው ላይ እየፈጸሙ መሆኑን ማህበረሰባቸውን ሲያሳፍሩ እነሱ ራሳቸው እያፈሩ መሆኑን ወዳጆ ቸውን እያሳፈሩ መሆኑን ማስገንዘብ ነው። ምክንያቱም አንድ ስርዓት ተለውጦ ሌላኛው መምጣቱ አይደለም። የማህበራዊ ህሳቤ ለውጥ ነው የሚያስፈልገን። ወደ ስልጣን የሚመጣው አካል ወገኑን ለማገልገል እንጂ ለመበደል የማይመጣ ዜጋ መፈጠር ነው ያለበት። ለዚህ ጠንካራ ስራ ነው የሚያስፈልገው። በማህበረሰቡ ውስጥ እንግዲህ የሚደረገው የስራ ሁኔታ የእንብተኝነት ይህንን ነው የሚመለከተው። ከዚህ ከፍቶ ከሄደ ከማህበራዊ ኑሮ ማግለል ይህ ወደ መጨረሻው የሚሄድ ነው። የሰው ልጅ ማግለል ወደ ወደ ጥፋት የሚገፋፋው ስለሆነ ከዚህ አይነት ስራ ከመቻኮል መቆጠብ ያስፈልጋል። ግን ምርጫ ከሌለና ያ ግፊቱ በግለሰቡ ላይ ቀውስ የሚያመጣበትና ወደ ድርድር የሚያቀርበው ከሆነ ወደዛ መገፋፋት አንዱ መንገድ ነው ማለት ነው። በአራተኛ ደረጃ የምታየው የገዢውን አካል መዋቅሮች ላይ መስራት የገዢው አካል መዋቅሮች ህዝብን ለማገልገል የቆሙ መሆናቸውን በተደጋጋሚ በተለያዩ ሚዲያዎች በሚሰራ የአዌርነስ የእውቀት ግንባታዎች ማሳወቅና በዛ ውስጥ የሚሰሩ ሰዎች የህዝብ አገልጋዮች መሆናቸውን እንዲያውቁ ለመንግስት ታማኝነታቸው መግለጽ ያለባቸው መንግስት ህዝብን ሲያገለግል ብቻ መሆኑንና ከዛ በተቃራኒው ሲሰራ ያለመታዘዝ የዜግነት ግዴታቸው እንደሆነ እንዲያውቁ ማድረግ ጫና ማድረግ ያስፈልጋል። ስለዚህ ይህ አይነት አካሄድ መንግስትን ከውስጥ የሚተማመንባቸውን ኤለመንቶች እያጣ እንዲሄድ የሚያስገድዱ ስለሆኑ ከደካማ ጎኑ ላይ ያነጣጠሉና መንግስትን እያዳከሙ ወደ ድርድር እንዲያመጥ እንዲመጣ የሚያደርጉ ናቸው ይላሉ አቀንቃኞቹ። ከዛም መቀጠል የሚመጣው ህዝባዊ ህዝባዊ ኃይል ነው። ይህ ህዝብ መረረኝ በቃኝ ባለ ጊዜ የሚመጣ ነው። ትልና ሀገርንም ወደ ጉዳት ለማድረስ የሚችል ስለሆነ ጥንቃቄ ያሻዋል። ለዛ አይነት ሁኔታ ማንኛውም ተቃዋሚ ነኝ የምለውም አካል ጉዞውን ልጓም ያለው መሆን ያስፈልጋል። የተገነባ ነገርን የሚያወድም ሀገርን ወደ ጥፋት የሚወስድ ሳይሆን ስልጣን ይዘው በስልጣን የባለጉ ሰዎች በተረጋጋ ሰላማዊ transition የምታደርግበትን ቢቻል ብሔራዊ እቅ ተደርጎ ማንኛውም አካል ሀገርን ወደ ጥፋት የማይወስዱ ሁኔታዎች መቻቻል መጥቶ ሽግግር የሚደረግበት ሁኔታ የማመቻቸቱ ጉዳይ አንዱ አማራጭ ይሆናል። እንግዲህ በትግል ዓለም ግን በሰላማዊ ትግልን የሚያቀነቅኑ አካሎች የሚያስጠነቅቁት ጉዳይ አለ። የዚህም ምልክት በትክክል ማወቅ አስፈላጊ ነው፣ ወቅቱ መቼ እንደሆነ አመላካቾቹ የጸጥታና የፖሊስ ኃይሎች ጉምጉምታ ሲያበዙ በህዝብ ላይ የሚወስዱትን እርምጃ እያመነቱ መውሰድ ብቻ ሳይሆን ላለመውሰድም አድማ የሚያደርጉበት ሁኔታና ጠንከር ያሉ ጥያቄዎችን ለባለስልጣናት የሚያቀርቡበት ጊዜ ያለመታዘዝ ሲጀምሩ ፍርድ ቤቶች ከዚህ ቀደም እየታዘዙ ለአምባገነኖች እየታዘዙ ፍርድን የሚፈርዱ ከሆነ እንብታን የሚያሰሙበት ጊዜ ህዝብ ከህዝብ ልብ ደግሞ ዋነኛው ከህዝብ ልብ ፍራቻ የተነቀለ ጊዜ ሞትን ብኖር እዳፈራለሁ የምል ደረጃ ላይ ህዝብ በደረሰ ጊዜ ይሄ ማዕበሉ የመምጣቱ ሁኔታ አመላካች ነውና ጥንቃቄ ያለው ጉዞ ያስፈልጋል። ሀገር ቅድም እንዳልኩት ደግሞ አለው የተሰራ ነገር ፈርሶ ሳይሆን ሀገር የምትገነባው የተገነባውን ነገር ተንከባክቦ የተንሻፈፈን ስርዓት ማስተካከል እንጂ የተገነባን ነገር አፍርሶ ለሌላ ነገር መሽቀዳደም አይደለም። ስለዚህ ብሔራዊ እርቅ የምለው ሰላማዊ ትራንዚሽን የሚያመጣ ነው የሚባለው ለዚህ ነው። ነገር ግን የሰላማዊ ትግል እንዲሁ በቀላሉ መፍትሄ የሚያስገኝ ብዙ መስዋዕትነት ሊያስ ይችላል። የህዝብ ጫና በበዛባቸው ጊዜ ህዝብን ለማስፈራራት በጣም አሰቃቂ የሆኑ እርምጃዎች ሊወስዱ ይችላሉ። ያንን መቋቋም ዝግጁ የሆነ ህዝብ መሆን አለበት። እዛ ደረጃ ስደርስ ህዝቡ አይ ዛሬ ብገሉንም ቢያስሩንም ወደ ኋላ የምንመለስበት አይደለም፣ መብታችንን ማስከበር ያለብን ወቅት ደርሷል ብሎ ቁርጠኛ በቁርጠኝነት መቆሙ መታየት አለበት። ሁለተኛው ገዢው አካል ይህንን በሚያደርግበት ጊዜ ቁጣ ወደ ቁጣ የሚሸጋገሩ አካሎች አሉ። ሰላማዊ ትግል አበቃ፣ ከእንግዲህ ወደ ሰላማዊ ትግል እንድነሳብን አንፈልግም፣ ወይ ወደ ጸብ እንሄዳለን፣ ያለዛ ትግሉን እናቆማለን የሚሉ አካሎች ይፈጠራሉ። እነዛን አካሎች ማግባባት መቻል አቅም ያለው leadership ያስፈልጋል። በዛ አይነት ሁኔታ ውስጥ የጸብን ወደ violence የሚገቡ ሰዎች ካሉ፣ ወደ ኃይልን ወደ መገልገል የሚገቡ ሰዎች ካሉ ዲክታተሮች ያላቸውን ጠንካራ ስፍራ ላይ ስለመኮሰኮሷቸው ለሚወስዱት ማንኛውም እርምጃ ጥሩ አጋጣሚ ያገኛሉ ማለት ነው ስለተኮሰብን ነው የገደሉት የመከላከያ ኃይላችን ላይ ተኩሰው ነው ያደረጉት የምለውን ምክንያት የመፍጠሩን ሁኔታ ስለሚያመቻቹላቸው ትግሉን ያጨናግፉታል በሁለተኛ ደረጃ ሊደርሺፕ በዚህን ጊዜ አመራር አካል የሚደረግበትን ትንኮሳ የሚከላከል ብቃት ሊኖረው ይገባል ተከታዮቹ ብዙ ትንኮሳ ይደረግባቸዋል ሰዎችን አሰልጥኖ በህዝብ ውስጥ በማሰማራት ህዝብ መስራት የማይፈልገውን በሰላማዊ መንገድ ለመታገል የሚፈልጉ አካሎች መስራት የማይፈልጉትን እያስደረገ በራሱ ኃይሎች ህዝብን ለመቅጣትና እነዛን ትግሉን የሚያዘጋጁትን አካሎች ለመበደልና ለማሰቃየት ሊጠቀም ይችላል። ያን ሁሉ መሰብሪ ሴራ ለህዝብ በማጋለጥ ነክቶ መከታተል ይኖርበታል። እንግዲህ ትግሉ ገፍቶ አሳማሚ የሆኑ እርምጃዎች በተወሰዱ ጊዜ ከትግል ሜዳ በክቶናል ወራጆች አለን ባሉ ጊዜ መቆጣትና ተስፋ መቁረጥ ሳይሆን የቀሩትን ይዞ ወደፊት ለመጓዝ ቁርጠኝነት ያለውና የተሰናዳ መሆን ይገባዋል። እንግዲህ ሰላማዊ ትግል ስኬታማ ሊሆን የሚችለው እነኚህ criteria ዎች ሲሟሉ ነው። ገረፍ ገረፍ ነው ያደረኩት። ወደ ሌላው ርዕስ ከመግባቴ በፊት ወደ ከሰላማዊ ትግል ይልቅ እንግዲህ ሌላኛው አማራጭ የትግል ስልት የትጥቅ ትግል የሚለው ነው። ወደዛ ምንድን ነው የሚያስገባው የሚለውን በአጭሩ ዳሰን እጦት ነው አይደለም የሚለውን እናያለን። እንግዲህ ከዛ በፊት አስተያየት ካላችሁ ጥያቄዎች ካሉ ቀበላል ኦኬ you uh, ፍትህ uh, እንግዲህ በዝርዝር uh, ሄዶባቸዋል ርዕሶቹን እስካሁን በአነሳው ላይ እንደዚሁ ሀሳቦች ካሉ ወይም በጥያቄ መልክ የሚነሱ ነገሮች ካሉ ዌልካም ምናልባት ዛሬ ሰላማዊ ትግል ትጥቅ ትግል የሚለው ነገር ስለመጣ ትንሽ ርዕሱ አስፈርቶ ሊሆን ይችላል ነው በተለይ ታዳሚው አብዛኛው ሙስሊሙ እንደመሆኑ በሰላማዊ ትግል ዙሪያ ሲወያይ ሲያነብ ሲጽፍ ይናገር የነበረውና <laughs> ስለዚህ በእነዚህ ዙሪያዎች ያነሳቸው ሀሳቢዎች ናቸው እና እዚህ አስተሳሰቦች የሚፈጥሩብን ጫናዎች አሉ። ለምሳሌ የተከራከርንባቸው ጊዜዎች ሊኖሩ ይችላሉ። ይሄ ነው የሚያዋጣው፣ ያ ነው የሚያዋጣው፣ እዛ ለምን ሄዱ፣ እዚህ ለምን ሄዱ የሚል የተለያዩ የሚነሱ ነገሮች አሉ። ማሹ ለምሳሌ በኢትዮጵያ ስታንዳርድ በምናይበት ጊዜ ኢትዮጵያ በትግል የሚሉ ሰዎች ሄዱ፣ ለምን እዛ ሄዱ፣ እንዲህ እንዲህ የሚሉ ነገሮች አሉ። እነዚህ በሙሉ ምንድናቸው? ሀሳቢዎች đó የእነዚህን ጉዳዮች ምክንያቱም የሀገራችን ያለችበት ሁኔታ ነው። ፍትህ ቅድም የተናገራቸው ነገሮች እና የተለያዩ ምልክቶችን የተለያዩ ደረጃዎች በሚታለፍበት ጊዜ ሀገር ከፍተኛ የሆነ ውጥንቅጥ የሚገባበት የራሱ የሆነ ስቴጅ እንዳለው ፖለቲካ ተንታኞች ዙሪያ እንዴት እንደሚታይ ያስቀመጠበት ሁኔታ አለ። ስለዚህ የሀገራችን ጉዳይ ያገባናል እና የሀገራችን ወዴት ነው እየሄደች ያለችው የሚለውን ነገር ማየት የግድ የግድ ሙስሊሙ ማህበረሰብ እንደ ሙስሊም አሁን መፍራት ያለበት ሙስሊም ለሙስሊሙ ብቻ የሚሰራ በሙስሊሙ ማዕቀፍ ብቻ የሚሄድ ስለ ሙስሊሙ ብቻ የሚያስብ የሚጨነቅ አይደለም። ይህ አይደለም ያቺ ሀገር የሚያስፈልጋት ለየተሻለ ፍትህ የሚያመ ለሁሉ ሀገሪቷን ከምትገባበት ውጥንቅጥ የሚያወጣ የተሻለ ልክ በነጃሺ ጊዜ እንደነበረ በኢትዮጵያ ታሪክ ውስጥ በነጃሺ ጊዜ በንጉስ ነጃሺ ጊዜ ብቻ ነበር የታሪክ መዛግብቶች እንደሚናገሩት ዓለም በዓለም ደረጃ ፍትህ ኢትዮጵያ ውስጥ ፍትህ አለ፣ ፍትሐዊ ንጉስ አለ፣ ፍትሐዊ ስርዓት አለ። በዛን ወቅት ስርዓት ይባል የነበረው የንጉስ ስርዓት ነበር፣ የንጉስ አስተዳደር ነበር። አጼ ዮሐንስ በአጼ ቴዎድሮስ ጊዜ የተነሱትን ነገሮች አንስተን ስንኮንን ህዝቡን ማለታችን አልነበር። በዛም ወቅት ስርዓቶች ይገነቡ የነበሩት በንጉሶቹ ነበር። ስለዚህ ያንን ማህበረሰብ የአስተዳደሩን ይገልጽ የነበረው የንጉሱ ስርዓት። ስለዚህ ንጉሱ አውቶማቲካሊ እንደዛ ሆነ ማለት ማህበረሰቡም እንደዛ ነው ማለት። ስለዚህ በኢትዮጵያ ታሪክ የስርዓቶችን በሚያብራራው መዛግብቶች ውስጥ በዓለም አቀፍ ደረጃ የፍትህ ሀገር የተባለችበት የፍትህ ስርዓት አላት። ማንም ሰው አይበደልም። ማንም ሰው አይበደልም በሚል መለኮታዊ የሆነ ንግርት የተነገረላት ሀገር ኢትዮጵያ የነበረችበት ሰዓት የንጉስ ነጃሾ ነበር። ስለሰለመ አይደለም፣ ከመስለሙ በፊት ነው። ስለዚህ ሙስሊም መሪን አይደለም የምንፈልገው። ሙስሊሙ ማፍራት ያለበት ሙስሊም መሪን አይደለም፣ ነገር ግን ፍትሃዊ የሆነ ማንም ሊሆን ይችላል፣ ፍትሃዊ የሆነ ነው። ምክንያቱም ሙስሊም ሀገሮችን እናያለን። ሙስሊም ሀገሮች ሙስሊም መሪዎች ሆነው ነገር ግን ዜጎች በከፍተኛ ሁኔታ የሚጨቁኑበት የሂጃብ ጉዳይ የሚከለከልበት በዩኒቨርሲቲ ደረጃ በተለያየ አይነት ሁኔታ የሰማንበት ያለፍንበት ታሪክ ነው ያለ። ተስፋ መቁረጥ ወይንም ደግሞ ይሄ ዝም ብሎ የማይጨበጥ ነገር አይደለም። የህሳቤ ጉዳይ ነው። ቱርክ ከስንት ዓመት በኋላ ነው እንደገና የተነፈገው መብታቸው በሙሉ ተማሪዎች በዩኒቨርሲቲ ውስጥ ሂጃብ መልበስ እስላማዊ ማንነታቸውን መግለጽ የጀመሩት ከዘመናት በኋላ ነው። ስለዚህ ኢህአደግ ዛሬ መስጂዶችን ቢወርስ በተለያየ ሁኔታ ያለ ሂጃብ ተማሪዎች መግባት አይችሉም፣ መማር አይችሉም ቢሉ ለህዝብ አለቀለት ማለት ነው። ሶቪየት ህብረትን በምናይበት ጊዜ በሶቪየት ህብረት ውስጥ የነበሩ የተለያዩ ሪፐብሊኮች ለሰባ ዓመታት ሃይማኖት የሚባል ነገር ድምጥ ጠፍቶ ቤተክርስቲያኖች ሙዚየሞች ነው ሙዚየም የተለያዩ ሙዚየሞች፣ የተለያዩ ኤግዚቢሽኖች የሚስተናገዱባቸው ከታሪክ ቅርጽነት የተወሰኑ ከተያዙትና ለተወሰኑ እንደው ዝም ብሎ እንደው ቄሶች ብቻ ከተወሰኑ ሰዎች ጋር የተወሰነ ነገር ከሚያደርጉባቸው እንትን ባሻገር ውጪ በሙሉ ሙዚየሞች የሆኑበት የመስጂዶቹ ጉዳይ የማይወሳ የማይነገር ነበር። ከሰባ ዓመት በኋላ ግን አሁን ያ ማህበረሰብ አልጠፋም። ክርስቲያኑ ሃይማኖቱ ወደ ሃይማኖት ተመልሶ የተለያየ አይነት የክርስትና አይነት የተባለ አይነት አሁን እዛ የፈላበት ሁኔታ ነው ያለ። ሙስሊሙም ቢሆን በማንነቱ በሙስሊምነቱ ከሰባ ዓመት ከጀኔሬሽን ለውጥም በኋላ ስለዚህ ይሄ ምንድነው የህሳቤ ጉዳይ ነው። ህሳቤዎች ያስፈልጋሉ፣ ግንዛቤዎች ያስፈልጋሉ። ሰዎች ግንዛቤያቸው እስካለ ድረስ መንግስታት ይመጣሉ፣ ይሄዳሉ። የሚያወጣቸው ነገሮች እነዛን ሊያጠፋቸው አይችል ሊያመናምናቸውና በተወሰነ እንትን ጫና ሊያደርግ ይችላል። ስለዚህ ይሄ የትጥቅ ትግል የሰላማዊ ትግል የሚለው ነገር እነዚህ ነገሮች ኢትዮጵያውያን ትጥቅ ትግል ውስጥ የሚገቡት አማራጭ አተው ነው ኖ ከዛ በፊት መሞከር ያለበት ነገር አለ። እነዚህ የሚሉ እሳቢዎች ከኛ አንደበት ሊሰሙ ሊሰማ ይገባል። ይህ የሌሎች ነገሮች አሉ ቅድም መጀመሪያ ላይ ያልናቸው ነገሮች ነው እና ለዚህ ነው ይህንን ርዕስ ወቅቱ የነበረው ምናልባት በዲያስፖራው ከፍተኛ እንትን የነበረው ከዛሬ አምስት ወር በፊት ነበር። ያኔ ብናነሳው ግን በእኛ እንትን አካባቢ ምናልባት ትንሽ እንትን ይሆን ነበር። ከዛ በፊት ግን መነሳት ባለባቸው ሂደቶች ሄደን ነው ዛሬ እዚህ ላይ ያነሱ። ስለዚህ በዛች ሀገር እንደ ሀገር እንደ ሙስሊም ሳይሆን እንደ ዜጋ ነው እናስብ። አንዳንዱ ነገር እንደ ሙስሊም እናየዋለን፣ አንዳንድ ነገር እንደ ብሔራችን እናየዋለን፣ አንዳንድ ነገር እንደ ቀበሌያችን እናየዋለን፣ አንዳንዱ ነገር ደግሞ እንደ ሀገር እናየዋለን። ስለዚህ ይሄ የግንዛቤ መፍጠሪያ ርዕሶቹ እንደ ሀገር የምናያቸው የሀገር አጀንዳ ነው። ምክንያቱም የሀገራችን ላይ ያገባናል። እኔ እንኳን ያው በኋላ ከተጠቃለለ በኋላ ግን አምባገነን ስርዓት በአምባገነንነቱ እንዲቀጥል ሶስት መሰረታዊ ነገሮች ህዝቡ ሲተባበር፣ እንዲሁም ተቋሞቹ ትእዛዙን ጥሙና ፖይንትን miss አድርገዋል። አሁን ባለው ነባራዊ ሁኔታ ህዝቡ እየተባበረ ተቋማቶች ውስጥ ኢትዮጵያ ውስጥ በሚገባ ትእዛዙን እየፈጸሙ እንዴት ነው የሚገመግለውን ትንሽ ቢብራራ የሚለው ነው። ሌላው የማህበራዊ እሳቤ ለውጥ ነው የተባለው። ይሄ ትክክል ነው። ማህበራዊ ለውጥ እሳቤ ያስፈልገዋል። ያው ሁሉንም ያውክል ክት ይሆንም እና በተለይም ቅድምም ብዙ ጊዜ አንደኛው ማህበረሰብ በፖለቲካውም በማህበራዊ በተለያየ መስኩ እንደሌላው ተሳታፊ ያለመሆኑ ለምሳሌ ሰብ ካየን በፖሊስ ክልና የሌለው ከሆነ እነዛ ሰዎች የመመሪያ የሚመጣ ለመተግበር ባላቸው የማይከተሉት እምነት ታይን በራሳቸው ታየትና የአመለካከት ችግር ምክንያት በተዛባ በተንሸዋራ ማየት የሚያደርሱ በደሎች ሊኖሩ ይችላሉ እና እነዚህም ሰዎች የማህበራዊ ለውጥ እንዲያመ እንደ ዜጋ እንዲያድጉ እና ማንኛውን እንደ ዜግነት አይተው በአግባቡ እየሰሩት ያሉ ስራ ሁሉም የሀገሪቱ ዜጋ በሀቅና በትክክለኛ የማህበራዊ ሰብአዊ ለውጥ ለማምጣት ወደ እነሱ ሊደርስ የሚችልበት ሌላ ምን አይነት መንገድ ሊኖር ይችላል? ሳ አንድ የሚሰራው ስህተት ግልጽነትና ተጠያቂነት በሌለበት ሁኔታ ራው ስህተት የማይጠየቅና የሚወሰድበት እርምጃ ከሌለ ሊማር የሚችልበት እድል አናሳ ነው። በሌላው ወገን ያንን አይነት ነገር ለማስታ የማህበራዊ ሰብአዊ ለውጥ ለማውጣት በምን መልኩ ነው ወደዛ ሊደረስ የሚለው ሪቻውት ማድረግ ይቻለው እንዴ ቢብራራ። ሰላም አለይኩም ወራህመቱላሂ ወበረካቱ ብዙ ጨምራለሁ አልጨምርም። ነገሩ ታንኪዩ ታንኪዩ ፍትህ ጥሩ ጊዜውን የጠበቀ ውይይት ነው። ነገር ግን ይህ በነሳት የሚገባው ትስቶሌት በጣም ዘግይተናል ለማለት የምፈልገው ግን ሰላማዊ ትግል ወይም ተገዶ ሌላም ጋር መሄድ የሚለው ነገር በአገር ደረጃ በአለም አቀፍ ደረጃ ያለ ነው። እንዲያውም ሁለቱም አይነት የትግል ስልቶች ተቀማጩን ገዢ የሚጠቅም ናቸው። ተቀማጩ ገዢ ተቀማጩ አስተዳዳሪ አደጋ ውስጥ ገብቶ መጨረሻ ላይ ስቃይ ከመግባቱ በፊት ይህን በጽሞና ቢያየው የሚሻል ነበር። ዲክታተሮች እንደዛ አይነት እንዳያዩ ይታወራሉ። ውጤቱም ደግሞ ያው አደጋ ነው። ከዛ በላይ እኮ ራሱ ለዚህ መሰሪዎች ምናልባት ወታደሩ ተገዶ ጥቅምም ይዞት ይሆናል። ግን ለዚህ መሰሪ ያሉት ቁንጮዎች አሉ። መጀመሪያም ደግሞ ገፈቱን የሚቀምሱት እነሱ ናቸው። ባየነው ጊዜ የደርግ ባለስልጣኖች የሀይሌውም ደግሞ ስልሳዎቹ እንትኖች ናቸው እንግዲህ በሀገራችን አንጻር እና ነገ እነዚህ ምን ይሆናል አላህ ይጠብቅ። የምንፈራው ነገር እንዳይመጣ ሰላማዊ በሆነ የአካሄድ system ውጤት ቢመጣ ነው። ነገር ግን ግፍ ግፍ የራሷ እንትን አላት፣ የራሷ የአካሄድ system አላት። ትናንት እናንተም ሆናችሁ እኔ ሌሎችም ቢሆን ዓለም ይሄ ቦዝኒያ ምናምን የሚባለውን ነገር አውቁ ነበር። ምን ያክል ሙስሊም እንዳለበት እንኳን ሌላ ቀርቶ እንዳው ትልልቅ አሊሞች ካልሆኑ በስተቀር አረብ ሀገሮችም አውቋት ነበር። ነገር ግን ግፉ በተበራከተ ጊዜ ያን ያክል ደንፈሶ ዛሬ ድሮ በ traditionally አሁን ልክ ሀገራችን እንዳለው እንደ ልምድ ሆኖ ዲኑን በማክበር የነበሩ ሰዎች ይቺ ሀገር በአሁኑ ሰዓት በጣም በሂጃብ የተከበረች መስጊዶች የተስፋፋበት ሀገር ሆነዋል። ይህ ግፍ በበዛ ቁጥር ይሄ ነው። ከትላንት ወዲያ እዚህ ዴንማርክ እኛ ጎረቤት ያለችው በረሱል ሰለላሁ ዐለይሂ ወሰለም ስዕል በመሳሉ የዓለም ሀገር ንቅናቄ ፈጥሮ ወደ ሰባ ሺህ ደራሲዎች በዓለም ያሉ ሰዎች ናቸው ስለ ዲናችን አጥንተው የጻፉት። ያም ሰው ያን ያደረገው ሰው እስከ መስለም ነው የደረሰው። ስለዚህ ሁሉ የሰላማዊ ሆነ የትጥቅ ትግል ሌሎችም አይነት ነገር የራሳቸው መስፈር አለ። ሰላም አለይኩም በድጋሚ ኳስ ሜዳ መጀመሪያ ኳስ ሜዳ ካነሳው ጥያቄ ውስጥ ሶስት ነጥቦችን አስተ ነበር አንድ ሳሉ ብሏል ህዝብ ስተባበር ሁለተኛው ስገዛ ስንበረከክ ማለት ነው ሶስተኛ ተቋማቱ ታዘዙትና ድርጊቶቹን ሁሉ ታዘዙትን ሁሉ በተግባር ያለ አንዳች ጥያቄ ስትረጉሙ ተደላድሎ በህዝብ ጫንቃ ላይ ተፈራጡ ማለት ያስተግፍ እንግዲህ እነዚህ ሁኔታዎች ታይተዋል ወይ ህዝብ ተባበር ማለት ነው ህዝብ የምተባበረው አንድ ገዢ አካል የምመቸውን ለከፊልም ቢሆን የተወሰነ የህብረተሰብ ክፍል ሊመች የሚችልን ነገር አዘጋጅተዋል ማለት ያ የህዝብን ትብብር ያሳያል። ፖሊሲ ይችላል ከቀድሞ ቀደም ሲል የኖረበት የማህበራዊ አስተዳደር ስል እጅግ አስከፊና መከራ አድርሶበት ከሆነ ይሄኛው relatively በአንጻራዊ መልኩ የተሻለ ከሆነ ሰው የመተባበር መልክ ሊያሳይ ይችላል። ያ ወቅት አልፏል ወይስ አላለፈም? እንግዲህ ሁሉም በስም ከስሜት በጠራ መንገድ መገምገም መቻል አለበት። ኢህአዴግ በወጣ በመጀመሪያዎቹ ጊዜያት በርካታ የመሻሻል ምልክቶች ነበሩ። ከደርግ ስርዓት ጋር ስነጻጸር ብዙ የመሻሻል ነገሮች፣ ፍንጮች ታይተዋል። የሚዲያ ነፃ መሆን፣ የሰዎች በነፃነት መተንፈስ፣ የአካባቢ ራስን ማስተዳደር፣ ብዙ በርካታ ነገሮች አሉ። በደርግ ዘመንም ያልታዩ የ infrastructure ግንባታዎችም ነበሩ። ያ አይነት ህዝብን ለመተባበር ያበቃ ጉዳይ ዛሬ አለ ወይ የምለውን በርካታ ሰዎች ያግ ወቅት አልፏል። ሰዎች እንደዚህ የምተባበሩበት ጊዜ value የሚያደርጉት አሶሽት የሚያደርጉት value ተሟጦ አልቋል የሚሉ አሉ። አይ ገና ትንሽ ቀርቶታል የሚሉ አሉ። እሱ እንደ ግለሰብ judgment ነው። ግን የመተባበር ሁኔታ ነበረ። አሁን ያለበት ሁኔታ በጣም በከፍተኛ ደረጃ የተዳከመበት ደረጃ ላይ ነው ያለው ባይነኝ። አንዳንድ የተመቻቸላቸው ሰዎች የሚደግፉት ይኖራሉ። እነሱ ግን ማህበረሰቡን በሙሉ የሚወክሉ አይደሉም እና ያንን እየተሟጠጠበት ወደ ማብቃቱ ደረጃ ደርሷል ባይ ነኝ ስገዛ የምለው ነገር ሰሚት የሚያደርግበት ሁኔታ የተፈጠረበት ጊዜ ነበር ከዘጠና ሰባት በኋላ የመንበርከክ ሁኔታዎች ይታዩ ነበር አንዳችም አይነት ብሶትን የማሰማት ፍራቻና የመለጎም ነገር ታይቶ ነበር ያ ነገር ግን አሁን ከሙስሊሙ እንቅስቃሴ በኋላ ያ ስጋትና የፍራቻ ሁኔታ የመገፈፍ ምልክቶች ይታያሉ ሌሎች የፖለቲካ ድርጅቶችም ተበርታተው ትግሉን ጆይን አድርጓል በአሁኑ ጊዜ አገረቀፍ በሆነ ሁኔታ ሁሉም ወገን ተያይዞ በጋራ የገበላይነትን ለማስፈን በሚደረግ እንቅስቃሴ የመነቃቃት ለመሳተፍ የመነሳሳት ስሜት ይታያል። ስለዚህ ሰሚት የማድረጉ ጉዳይ እየተገፈፈ ነው። ሙሉ በሙሉ ሄዷል። በጣም ኢብሊ ነው ይህን ነገር ለመናገር ምክንያቱም ብዙ ፈተናዎች ማለፍ አለበት፣ ልፈተሽ ይገባል። ያንን empirical የሆነ evidence የለኝም። ተቋማት ይታዘዛሉ፣ በከፊል ይታዘዛሉ ለማለት ይቻላል። ትንሽ ጉምጉምታዎች ይሰማሉ፣ ግን የጠነከረ ነገር የመፍረክረክ ነገር አይታይም። ስለዚህ እዛም ላይ ጥንቃቄ ይልጋል እስከ መቼ ሊሄዱ ይችላሉ? በአሁኑ ጊዜ የጠነከረ ኃይል አለኝ ብሎ ስህተቶችን ሊያደርግ ይችላል። ህዝብን ለማስደንገጥ ተብሎ የሚደረጉ የሚወሰዱ እርምጃዎች ሁለት ጠርዝ ያላቸው ስለቶች ናቸው ይባላሉ። በአንድ በኩል ህዝብን ለማገድል ለማስደንገጥ የሚመቹ ቢሆንም በሌላኛው ጠርዝ ደግሞ አስደነገጥኩ የሚለውን የአምባገነን አካል ህልውናውን አደጋ ላይ የሚጥሉ ናቸው። ምክንያቱም እነዛ አስደንጋጭ እርምጃ የሚወስዱ አካሎች ታዞ የሚወስዱ አካሎች በህዝባቸው ላይ ያን አይነት ድንጋጤ የሚያስከትል አሰቃቂ ነገር ሲፈጠር ከህብረተሰቡ የወጡ ስለሆኑ ኩዌሽን ማድረግ ይጀምራሉ። ነገ ቤተሰቦቼ፣ ልጆቼ በዛ ሰልፍ ውስጥ ቢኖሩ፣ ወንድሜ ብኖር ያክስቴ ልጆች ቢኖሩ ከተኮስኩባቸው ሰዎች አንዶቹ ናቸው የምለው ነገር ordinarily ስንናገር ማለት ነው። እንዲህ አይነት ነገሮች በሰዎች አእምሮ ስለሚደውሉ የአምባገነኖችንም የእድሜ ሁኔታ ያሳጥራልና ሁለት ገጽታ ያለው ስለት ነው ሌላኛውን እመታበታለሁ ብሎ ራሱንም የሚመታበት ነውና ጥንቃቄ ያስፈልጋቸዋል ስለዚህ ይህንን በምንፈራው ነገር ብሎ ህዝባችን ላይ አደጋ እንዳይደርስ ነው ሀገራችን ወደ ደም መፋሰስ ገብታ የተገነባው ፈርሶ ሽግግር እንዲመጣ አይደለም። ሀገራችን የተገነባው ግንባታው ተጠብቆ ሰላማዊ ሽግግር የሚደረግበት ነው ፈልጎ ግን ያንን አይነት አማራጭ ሀገርን የሚያሳጡ ሰዎች በታሪክም በህግ ፊት የሚጠይቁበትን ሁኔታ ደግሞ ማመቻቸት እያንዳንዱ ዜጋ ግዴታ ነው ማለት ነው። በአሁኑ ጊዜ ሰዎችን አማራጭ እያሳጡ ያሉት በአመራር ላይ ያሉ አካሎች ናቸው። ደርግ እነሱን አማራጭ አሳጥቶ ወደ ጫካ ጦርን ይዞ እንደገቡ ሁሉ ሌሎችን እንዲገቡ በመገፋፋት ላይ ያሉት እነሱ ስለሆኑ በመሆኑ ጥንቃቄ ያስፈልጋል። ሀገራችን ወደዚህ አይነት እንድትገባበትን ማናችንም አንመኝም። ስለዚህ ትግሉ በሰላማዊ መንገድ ብሔራዊ እርቅ ኖሮ ሰዎች የሚቀራረቡበትና የሚደራደሩበት መንገድ ቢፈጠር መልካም ነው። ይህንንም ደግሞ የሚደረገው ትግልም አስገዳጅ ሊሆን ይችላል። አሁን እኛ ወደሚቀጥለው ሬስ ወስደኛል። ሀቅ እንግዲህ ኳስ ሜዳ ካነሳው ሌላው ጥያቄ እንዴት በመንግስት structure ውስጥ የሚሰሩትን ሰዎች ሀላፊነታቸውን እንዲገነዘቡ ይደረጋል የሚል ነው። ዋናው መወገድ ያለበትን ነገር ብነግር ነው የሚሻለው። መወገድ ያለበት ነገር የተቀላቀሉ message ኦች መሄዳቸው ብዙውን ጊዜ ጥፋት ላይ ያሉ ሰዎች ከጥፋታቸው እንዳይመለስ ያደርጋል። ይህ ማለትም አንዱ አካል ህዝባችሁን እየበደላችሁ ነው የህብረተሰቡ አካል ናችሁ ብሎ መልክ በሚያስተላልፍባቸው ጊዜ በሚያስተላልፍላቸው ጊዜ ሌላው አድርባይ ሆዳም እያለ የማይሆን ስም የሚለጥፍባቸው ከሆነ የትኛውን የሚያደምጠው የሚለውን ከወሰድን የተወገዘበትን የተዘለፈበትን ነው በጆሮ ውስጥ የሚያቃጭለውና የሚያድላው ያንን ያደመጠውን መልካም ነገር ሳይሆን የሚያስቆጣውን ነውና የሚያዳምጠው መጀመሪያ መታረም ያለበት በመንግስት ውስጥ ስታቸው ውስጥ የሚሰሩት ሰዎች የሚያበሳጩ የሚያስከፉ የሚችሉ አባባሎችን መቆጠብ ያስፈልጋል። በዛ ላይ እርምት ከተደረገ በኋላ እያንዳንዱ አካል በተቃዋሚነት የተሰለፈ አካል በመንግስት አካል ውስጥ የሚሰራውን የህብረተሰብ ክፍል መሆኑን ከህዝብ የወጣ መሆኑን እና ለህዝብ ኃላፊነት ያለው መሆኑን በአክብሮት ማሳወቅ ያስፈልጋል። consistency ነው message ኡ የሚሄደው። ደንብን የጠበቀ ክብርን እና አንድ ወጥ የሆነ አንዱ ሌላኛውን የሚጣረዝ ሳይሆን አንዱ ሲሳደብ አንዱ የሚያሞግስ ሳይሆን አንዱ ሲሳደብ አንዱ ጨዋነት የሚገለጽ ሳይሆን consistent በሆነ መንገድ ሳይዛባ መልእክቶች ለሰዎች እንዲደርሱ አንዱ የገነባውን ሌላው እያፈረሰ ውሃ ቅዳ ውሃ መልስ ነው የሚሆነውና ያለውን ኃይል ማባከል ነው። በዚህ መንገድ ብሰራ ይበልጥ ውጤት ሊያስገኝ ይችላል። ሀቅ ያነሳው ጥያቄ የሀገራችን ጉዳይ ነው የሚለውን መች እንጀምራለን? ትላንት መጀመር ነበረብን። ያለፈው አመት መጀመር ነበረብን። አልጀመርንም። ዋጋውን እየከፍ ምክንያቱም የሀገራችን ሁኔታ አገባንም ባልምጥን ሁሉ ማመልከቻ አቅራቢ ነው። ማመልከቻ ለመቀበል ዝግጁ አይደሉም። ደጅ ነው ጠናው ማለት ነው። በሀገራችን ጉዳይ የሚያገባ መሆኑን ካወቅን እኛም የሀገራችን ጉዳይ ያገባናል። በመንግስት አስተዳደር ውስጥ መስራት ያገባናል። በእውቀትን መሸመት ያገባናል። ለሀገራችን በብቃታችን ማገልገል ያገባናል። ከሀገራችንም መገልገል ያገባናል። መብታችን ተከብሮ የምለውን ማስከበር የምንችለው ማመልከቻ አቅራቢዎች ሳንሆን በሀገራችን እንደ ሙሉ ዜጋ መብታችንን ለማስከበር ጸንተን ስንቆም ነው። ለዛም መብትን ጥያቄ የፖለቲካን ጥያቄ ሸሽተን ሳይሆን መብትን መጠየቅ የተፈጥሯዊ ግዴታችን መሆኑን ማወቅ ነው። የዜግነት ጉዳይ ነው። በሀገራችን የህግ የበላይነትን ለማምጣት እያንዳንዱ ሙስሊም ዜጋ ከክርስቲያን ወገኑ ጋር በጋራ ቆሞ መፋለም መቻል አለበት። የትግል አላያ መሆን አለበት። የሌላኛው ህመም ሊሰማው ይገባል። በሚያደርገው ድርጊት ሌላኛውም ደግሞ የሱ የትግል ተካፋይ እንዲሆን ጫና ማድረግ ይኖርበታል ማለት ነው። ስለዚህ ይህንን ሀገሬ የጋራ ነው፣ በሀገሬ እኩል የባለቤትነት መብት አለኝ ብሎ በጋራ መቆም የሚችለው አርአያነትን መውሰድ አለበት። ሙስሊሙ ከፖለቲካ ውጪ ነኝ አያገባኝም የምልበት ጊዜ በቅቷል። ዜጎች ነን፣ በሀገራችን ጉዳይ አገባናል። በሀገራችን የህግ የበላይነት እንዲሰፍን እንደ ዜጋ ምን ማበርከት አለብኝ የሚለውን ሙስሊሙ ከወዲሁ ተመልክቶ ኢንጌጅመንቱ ማጠናከር ይኖርበታል። ወቅቱ ትንሽ አለፍ ያለ ቢሆንም አልመሸም፣ ገና ነው። ነገሮችን በጥንቃቄ ከተሰራ መብታችንን ከወገኖቻችን ጎን ቆመን ማስከበር እንችላለን። በመቀጠል እንግዲህ የትግልን የትግልን መራራነት አይተናል፣ ግን እነማን ወደዛ ገፍቶ እንደሚያደርስ አይተናል። ሌላው የሶስተኛው መስክ ምንድን ነው? የትግልንም ለማድረግ የሚመጡ አሉ። ሌሎች ደግሞ አይ እስካሁን ድረስ አልተሟጠጠም፣ የፖለቲካ ትግልን ማድረግ ይቻላል ብሎም ያንንም የሚያካሂዱ አሉ አሁን እዚህ ላይ መለየት ያለበት ምንድነው ሁሉም distinctive ናቸው የፖለቲካ ብቻ ነው የሚያዋጣኝ ብለውም ፖለቲካ ብቻ ነው የሚያደርገው የትጥቅ ትግልንም ያዋጣኛል የምለው የትጥቅ ትግል ነው የሚያካሄደው ስለዚህ ይሄ በተናጠል እያንዳንዱ የራሱ ያመነበትን የሚያካሄድበት ነው እዚህ ላይ ሰዎች ስተቱን የሚሰሩት ማቀላቀል የሚሉት ነው ይህንን እጅግ አደገኛ የሆነ ጉዞ አስመልክቶ አሜሪካዊው ኮሎኔል ስናገር የትጥቅ ትግልንና የሰላማዊ ትግልን በአንድ ድርጅት ተቋም ስር ሆኖ ማካሄድ መሞከር ነዳጅንና ውሃን ቀላቅሎ ነዳጅን ለማብዛት እንደሚደረግ ጥረት ነው ብሏል። ኮሎኔል ነው፣ የጦር ጠበብት ነው። ስለዚህ አንዱ የመረጠውን በመረጠው ጸንቶ መሄድ ይኖርበታል እንጂ የማይጣጣሙ የትግል ስልቶችን አንድ ላይ ማቀናጀት አይገባም። ይህ ማለት ግን በአንድ ነገር ሁለቱ አይደረጉም ማለት አይደለም። የተለያዩ አካሎች የተለያየ መስመር መርጠው የድርሻቸውን ሊያደርጉ ይችላሉ። ግን አንድ ተቋም ሁለቱን አጣምሬ እሄዳለሁ የሚለው ነገር ለአደጋ አጋልጠዋል። ተከታዮቹን ለጥቃትና ለአምባገነኖች ሴራ ግላጭ ላይ ተዋቸዋል ማለት ነው። ለዚህ ሲባል ምርጫው ሰላማዊ ከሆነ ሰላማዊ ትግልን ጸንቶ መያዝ አለበት። ሌላኛው ምርጫዬ የትጥቅ ነው ካለ የትጥቅ ትግሉን ገፍቶበት ወደ compromise የሚያመጣ ትግል ሊሆን ይችላል ባቀደው መንገድ ሊሄድ ይችላል ግን መታወቅ ያለበት ነገር እነዚህ ነገሮች በተለያዩ ድርጅቶች ቢደረጉም የሚመጋገቡ ናቸው በአንድ ነገር ውስጥ የሰላማዊ ትግልን የሚያደርጉ አካሎች ካሉ እንቅስቃሴዎች ካሉ የህዝብ ለህዝብ ስለመብቱ ያሳውቃሉ ህዝብ ለመብቱ እንድነሳሳ ያደርጋሉ በመንግስት structure ውስጥ ያሉ አካሎች ህዝብን ያለ አግባብ ስለመበደላቸው ያስታውቋቸዋል ይህ መንግስትን ከውስጥ ያዳክማል የ information leakage አለ የተለያዩ የሚሰሩ ስራዎች ስላሉ ይህ ይመጋገባል በተፈጥሮ ነገር ግን የተለያዩ አካሎች እስከሰሩት ድረስ ሰዎችን ጫና ማድረግ አይቻልም ነገር ግን አንድ ድርጅት ሁለቱንም ልሳ ካለ ራሱን ጠልፎ ነው ወድቆና ሊጠነቀቅ ይገባላሉ ኮሎኔሉ እንግዲህ በዚህ ሁኔታ በመንግስትም ሆነ በማንኛውም አካል ጥንቃቄ ሊደረግ የሚገባው እንደዚህ አይነት የትግል ጉዞዎች በሚኖሩበት ጊዜ ሀገርን በመምራት ላይ ያለው አካል ትልቅ ጫና እንደሚኖርበት መታወቅ ያስፈልጋል። ምክንያቱም በአገር ውስጥ የራሱን መብት እያወቀ የመጣ አካል መንግስትን ማገልገል ማለት ህዝብን ማገልገል ነው የምል ነገር በአእምሮ የተቀረጸ የመጣ ስራዎች በጭፍን አይታዘዝም። ለመብት የምታገልን እጅ አልዋጋም የሚል ይመጣል። የተለያዩ ሁኔታዎች ስላሉ የብሔራዊ እርቅን ጉዳይ ሊያፋጥን ይችላል ተብሎ ይገመታል። የተለያዩ analyst ኦች እንዲህ አይነት ጥምረት distinctively እስከተሰራ ድረስ የተለያዩ entity ዎች በየአቅጣጫቸው እስከሰሩ ድረስ በአንድ ጎዳና ላይ የትግላቸው ጉዞ ይገጣጠማል የሚሉ አሉ። ይህ በትግል ሂደት ውስጥ ወደ ድርድር የመምጣትንና የሰዎችን በጠረጴዛ ዙሪያ ተቀምጠው ለመወያየት ዝግጁ መሆንን ያመጣል። ጠንካራ የሆነ መንግስት ኃይሉ የሚፈተሽበት ስለሚሆንና በውስጥ ድጋፍ ስለሚያስፈልገው የውስጥ አካላዎችን positive የሚይዝበት አለ። በተቃራኒው ደግሞ የመበርገግ ስሜት ካለው ደግሞ የውስጡን አፍኜ ካልያዝኩ የውጭውን ማፈናችንም የምል የሚል ስለመጣ እጅግ አደገኛ የሆኑ እርምጃዎችን በመውሰድ ሀገርንም ወደ ቀውጢ የሚያመራበት ሁኔታ አለና ሁኔታዎችን እያመዛዘኑ የትግልን ጎዳና መግፋት ነው። እንግዲህ opinion እያንዳንዱ ሰው ጭብጥ የሆነ ሐሳብን መሬት ላለውን data አስተንትኖ የራሱን ግምገማ መውሰድ አለበት የ discussion መድረክ ነው sensitive የሆነ issue ያነሳ ነው እንግዲህ የአሜሪካዊው ኮሎኔል እንግዲህ እንዳስጠነቀቁት ሁለቱም ማቀላቀል ነዳጅን ለማብዛት ውሃ እንደመቀየጥ ነው ብሏል እንግዲህ ይህ ማለት ግን በአንድ እግር ውስጥ የተለያዩ አካላት አንዱ የትጥቅን ሲያራምድ ሌላኛው የሰላማዊን አራምድም ማለት አይደለም ያ ግን ለገዢ መደብ ወደ ድርድር ለመምጣት አፋጣኝ የሆነ ጎዳናን ይከፍታል የሚሉ አናሊስቶች አሉ። አይደለም አናርሺንም ሊፈጥር ይችላል። አዳጋች የሆኑ እርምጃዎችን መንግስት እንዲወስድ ሊያደርግና መንግስትን ከህዝብ ብዙ ሊያርቆ ይችላል የሚሉም አሉ። እንግዲህ ያለውን ተጨባጭ ሁኔታ መገምገም ነው። እኔ ዝቴን እዚሁ ላይ ላብቃ። ጥያቄ ካላቸው አስተያየት ካላቸው okay thank you ፍትህ። ውድ ታዳሚዎቻችን እንግዲህ ይህ የሀገሬ ጉዳይ ያገባኛል በሚል መሪ ቃል በየሳምንቱ ቅዳሜ እየተገናኘን የምንወያይበት የአዲስ ምዕራፍ የመወያ መድረካችን ነው። ዛሬ ሁለት ነገሮችን አይተናል። መጀመሪያ በተለይ ህዝበ ሙስሊሙ ላይ ተነጥሎ የሚሰሩ አንዳንድ ስራዎች፣ አንዳንድ ህጎች፣ አንዳንድ ነገሮች ምንድን ነው የሚያመላክት የሚልና አንድን ማህበረሰብ ለብቻው ነጥሎ በተለያየ በከለሩ፣ በሃይማኖት፣ በጾታው፣ በተለያየ እሱነቱን ብቻ በሚገልጽ ሁኔታ ላይ ተንተርሶ የሚደረጉ ነገሮች ምንን ያመላክታሉ የሚል መንደር አንስተን ውይይት አድርገናል። ተኛው የትግል ስልችን ለመምረጥ አስገዳጅ ወይንም ወሳኝ ሁኔታዎች በሚል የዕለቱን የግንዛቤ መፍጠሪያ ርዕስ አንስተን ሰላማዊ ትግል ባህሪያቶቹ እንዲሁም የትጥቅ ትግል፣ የቅንጦት ወይንስ የአማራጭ እጦት፣ በስተመጨረሻም በሀገራችን የሰላማዊ ትግል አማራጭ ተሟጧልን የሚል ርዕሶች ላይ እንግዲህ በወቅታዊ ጉዳዮች ላይ ጸሐፊ ወንድም ፍትህ የግንዛቤ መፍጠሪያ መንደርደሪያ ሀሳቦችን ሰጥቷል። በእነሱም ላይ የተለያዩ ጥያቄዎች ተነስቶ እንግዲህ እዚህ ደርሰናል። እንደተባለውም በሀገሪቷ ውስጥ ባሉ ወቅታዊ ሁኔታዎች እነዚህ ሁለቱም ተጨባጭ ነው። ስለዚህ ማንም የሀገሬ ጉዳይ ያገባኛል የሚል ሰው እነዚህ ቅድም እንዳለው ዘይትና ውሃ የመሰሉ ነገሮች፣ ነዳጅና ውሃ የመሰሉ ነገሮች ያሉበት ሁኔታ ነው ያለው እና እነዚህም እንዳላየው ነው ማለፍ አይችልም እና ባህሪያቸው እንዴት ነው፣ ወዴት ነው የሚያመሩት፣ ምንድን ነው ከተወሰኑ ጊዜያት በኋላ የሚጠብቀን የሚለውን ነገር ማየት የግድ ነው። ሰላማዊ ሽግግር ነው እንግዲህ የማንኛውም መፍትሄ መጨረሻ ይህ ሲባል አብዛኛው ሁሉም እንቅስቃሴ ያደርግ እና አሁን ባለው ተጨ እንደ የሰላም ጠሩ ፍትህን ስጋት እኔም ጋራ አቅም ያለው ሊደርሺፕ ያስፈልግ ሰዎች በስሜት ተገፋ የዚህ አይነት ማለት የተዋ ፖለቲክ ይኖር እና አሁን ባለው ሁኔታ እንደዚህ አይነት ነገር ቢኖር ህዝቡን ሞቢል ጎ አገሪቱ በቀነት ሊመሩ ጠንካራ በአንድ ነገር ስልጣን ዲሞክራሲ ተቋማትን ያቀጨ ሀገር ወደ ቀውስ ብዙ ሀገሮች አየ ነው። ምክንያቱም ከዚህ ቀደም አስተን በዚህ ክፍል የዲሞክራሲ ባህልን ያቀጭጫሉ ፍታት አምባገነን የሆኑ አካል ሰው በንግግር ችግሩን የመፍታት ማህበረሰብ መካከል ችግር ስኖር ተቀራርቦ የመነጋገርና መፍትሄ የማግኘት ባህል እየጠፋ ይመጣል። ጉልበት ያለው በጉልበቱ የሚገዛበት ኃይል ያለው ኃይሉን የሚመካበትና ሌላው ሰውን ለመበደል መዘጋጀቱ የማያሳፍረው ሰውን በመበደሉ የሚኩራራበትና የሚደነፋበት ሰውን በድሎ ሀገር አገለገልኩ ብሎ የሚደነፋበትን atmosphere ስንፈጥር ያ አይነት የ mind set ካልተለወጠ ድረስ በአንድ ሀገር ውስጥ ያለው ሽግግር እጅግ አዳጋች ነው። ለዚህ ነው ሁል ጊዜ ከታመቀ ህብረተሰብ ለረጅም ጊዜ ቁጭት ይዞ ቂም ታይዞ የቆየ ማህበረሰብ ወደ ለውጥ በሚቸጋገርበት ጊዜ ሀገር ወደ ቀውጢ ሁኔታ ትሄዳል። ለዛ በቀዳሚነት ተጠያቂዎች ያንን አይነት ባህል ያቀጨጩ የሽግግር ለሽግግር የሚረዱ ሰዎችን ለውይይት ሊጋብዙ የሚችሉ information ን በትክክለኛ መንገድ circulate የሚያደርጉ ሚዲያዎችን ያፈኑ ሰዎች ለ information information የማግኘት እድል እንዳይኖራቸው ያለውን የችግር መጠን እንዳያውቁ አግዶ አፍኖ ያዙ። ሁሉም ነገር ብሶት እያለ መቃቃር እያለ ያለመተማመን እያለ ህዝብ ተማምነናል የምል ላይ ላዩን ብቻ ያለውን ችግር አይቶ ሌላኛውን ለነገ ብሎ ያሳደረበት ሁኔታ መኖሩን እየሸፋፈኑ ሀገርን ሰላም የሚያስመስሉ እነሱ በሄዱ ጊዜ ሀገር ወደ ቀውጢ ሁኔታ የምትወርድ በመሆኗ በቀዳሚነት ተጠያቂ ናቸው። ግን ይህ መጽናኛ አይሆንም። ምክንያቱም ሀገርን ወደ ቀውጢ ሁኔታ ከመሄድ አድንምና። ለዚህ መሰራት ያለበት ምንድነው? በጥንቃቄ እያንዳንዱ ዜጋ ቂም የሚያያይዙ ነገሮችን ማስወገድ አሁን በሎቢ ላይ አይነበር አንድ የተወሰነ የህብረተሰብ ክፍልን የትግራይ ወገኖቻችንን እጅግ በአስከፊ ሁኔታ ሁሉም ማህበረሰብ የትግራይ ህብረተሰብ የሚያውግዝ ጽሁፍ የጻፈ አንድ ወንድም ያለ እንዲህ አይነት አካሄዶች ናቸው አደገኛ የሆኑት በአንድ ህብረተሰብ ውስጥ በጎ የሚያስቡም አሉ ክፉም የሚያስቡ አሉ በጎ የሚያስበው በበጎ ስራው ሊከበር ይገባል ዜጋ ነው የዛ ሀገር የአንድ ሀገር ህዝቦች ነን የአንድ ሀገር ዜጎች ነው። ከማንኛውም ዘር ክፉ የሆኑ ሰዎች እንዳሉ ሁሉ ከዚህ ማህበረሰብ ክፉ ሊሆኑ የሚችሉ ሰዎች አሉ። በስልጣን የሚበልጉ ከማንኛውም ዘር እንዳሉ ሁሉ ከዚህም ዘር አሉና ጥንቃቄ ሊደረግ ይገባል። አንድ ማህበረሰብ እንዲሁ በጥላቻ መንፈስ ተነሳስቶ የመግለጹ ሁኔታ የዛ ምልክት ነው። የዛ አይነት የአደገኛ ጉዞ ምልክት እና መታረም አለበት። እያንዳንዱ ዜጋ ያላንዳች አድሎ እንዲህ አይነት ስህተቶች ሲሰሩ በጽናት ቆሞ ተገቢ አይደለም የሚለውን እርምጃ መውሰድ አለበት። ህዝብ እንደ ህዝብ አይጠላም። ያጠፉ ሰዎች በትክክል ታውቀው ለፍርድ እንዲቀርቡ ጥፋታ በጥፋታቸው እንዲጠየቁ ማድረግ እንጂ አንድ ከአንድ ዘር የተወሰኑ ሰዎች አጠፉና ያንን ዘር መድገም የአንድን ዘር ስም ማጥፋት እጅግ እጅግ አስነዋሪና ሀገርንም ወደ መጥፎ ቀውጢ ሁኔታ የሚያመራ ነውና ከዚህ አይነት ነገር ብንጠነቀቅ ይሻላል። የኢንስቲቱሽኖች መጥፋት ነው እንዲህ አይነት በሽታ የሚያመጣው። የንግግር መነጋገር ያለመቻላችን ነው። ትግራይ ወገኖቻችን ጋር የምነጋገር ቢሆን የትግራይ ህዝብ ከመጡ ወገኖቻችን ጋር ጓደኛ ያለው ሰው ቢሆን እንዲህ አይሆንም። ሰው መነጋገር አለበት፣ መቀራረብ አለበት። ስጋት ሊጠፋ ይገባል። ሁሉንም የማህበረሰብ ክፍል በጅምላ ማየት አስፈልግም ለማለት ነው። ወደ ሌላኛው ወደ መጠቃለያ ለመሄድ በትግል ዓለም አስቸጋሪውን ስህተት ብዙ ጊዜ ሀገርን ወደ ቀውጥ ሁኔታ የሚያመራው ትግል ያነጣጠረው የሚቃወሙትን አካል ከስልጣን በማስወገድ ላይ ብቻ ነው። ከዛ በኋላ የሚለው ላይ ብዙም የተብራራ ስራ አይሰራም። የሀገርን ወደ አደጋ ያመራል። ብዙም ጊዜ የረጋ የሚመስል አተፍሻል የሆነ እርጋታ ያለው የ dictator ኃይል ይፍረከረካል። ያኔ አጀንዳ የሌለው የሚይዘው የሚጨብጠውን ያጣል በ leadership ደረጃ ያለውና እንዲሁ በደመነፍስ በሙከራ የያዘውን ያቀደው የተዘጋጀበት ነገር ስለሌለ ሀገርን የሚያክል በርካታ የህዝብ ስብጥር ያለበት የእምነት ስብጥር የዘር ስብጥር ያለበትን ሀገር ለመምራትና ቁርሾ ያለበትን ህብረተሰብ በአንድነት አቻችሎ ለማስኬድ የሚችል አጀንዳ ያስፈልጋል ለዛ ወደ ስልጣን መጥቼ እሰራለሁ አይደለም ከአሁኑ social የሆነ ማህበራዊ ስራዎች መሰራት አለባቸው እያንዳንዱ ዜጋ ግዴታው ነው በሀገራችን ሰላም እንዲሰፍን ከፈለግን ወደ ሰላም የሚያመሩ ውይይቶችን ማድረግ ጥላቻዎችን ማስወገድ ቂምን ማስወገድ በስልጣን የሚባሉትን ስለመባለጋቸው እንዲያውቁ ከስህተታቸው የሚማሩ እድገት የሚያደርጉ ካሉ ያንን እርምት የሚያደርጉበትን መንገድ ማመቻቸት፣ ሌሎችን በጥፋት ጎዳና ተሰልፈው ለ dictator ኦች አገልጋይ የሆኑትን ከዛ ስራቸው እንዲቆጠቡ ማድረግ፣ የማህበራዊ ታድሶ ስራዎች መሰራት አለባቸው። ስለዚህ social democratic institution ኦች የሉም ተብሎ እጅ አጣጥፎ መቀበል ተገቢ አይደለም። ሀገርን እወዳለሁ የምል የህዝቤ ጉዳይ ያሳስበኛል የሚል ሰው የዜግነት ግዴታ አለበት positive የሆነ ቀና የሆነ አመለካከት መኖር አለበት ቂም የሚያስዙ ህዝብን ወደ ብቀላ የሚያመሩ አይነት ንግግሮችን ማዘውተር መልካም አይደለም በሰው አእምሮ ውስጥ አንዴ ጥላቻ ከተቀረጸ በኋላ ለመፋቅ አዳጋጅ ስለሚሆን ወደዛ የሚያመሩ ንግግሮችን ከመናገር መቆጠብ ያስፈልጋል ሰዎች ጥፋት ስኖር ይቅር ማለታቸው የቅርታ እጅ መዘርጋታቸው ያጠፋው ሰው ሪግሬት እንዲያደርግ ያደርገዋልና ይህም ነገር መታሰብ አለበት። ስለዚህ ምሬት ጥሩ አይደለም፣ ሀገርን ያውካል። በቤተሰብ ደረጃ እንኳን የሚፈጠሩ የምሬት ሁኔታዎች ለማረም ያዳግታሉ። በሀገር አቀፍ ደረጃ ሲሆን ከእጅ ማፈትለኩ በጣም በጣም የተለመደ ነውና ጥንቃቄ ያሻዋል። ስለዚህ institution ኦች በሌሉም ቦታ ሁሉም ዜጋ በእምነት ስፍራዎች የእምነት አባቶች የሁሉም እስልምናም እና እምነት አባቶችም ሰዎች ተቀራርቦ የሚነጋገሩበትን platform የሚመቻችበትን ባላቸው ተጽዕኖ ማሳወቅ፣ በማህበረሰቡ ውስጥ ተደማጭነት ያላቸው አርቲስቶች በዚህ area ላይ መስራት በመንግስት ተቋማት ውስጥ የሚሰሩ በማንኛውም ስራ የሚሰሩ አካላት conscious መሆን ሀገር የመጨረሻ ሁላችንም ሰላም ሆና እንድናያት የምንፈልጋት ነውና የጋራ ነውና ይህንን ሁሉም በጋራ የሚያስቡበትን common platform ማምጣትና ህዝብ በጋራ ተደጋግፎ ስህተት የሰራውም ከስህተቱ ተጸጽቶ የተበደለውም ይቅር ብሎ ወደፊት የምንራመድበትን atmosphere መፍጠር ነው። ይህ ideal ይመስላል። በጣም እንዲሁ የዋህነት ላይ የተመሰረተ ይመስላል። ግን ከዋህነት በስተጀርባ ሌላም አዋጭ የምንሆነ ነገር ቁጣ ነው። ቁጣ መፍትሄ የሆነበት ጊዜ የለም። በእርግጥ ትንሽ satisfaction ያመጣል። በመበቀል ሰዎች ለተወሰነ ጊዜ ይደሰታሉ። ሌላው በቀል በቀልን ይጎትታል። ጥፋት ጥፋትን ይጎትታል። ለሀገራችን አንመኝም። እንግዲህ በሚቀጥለው ሌላ ፕሮግራም እስካገኛችሁ ድረስ ደህና ሰንብቱልኝ። ስላደመጣችሁ አመሰግናለሁ። ጥያቄዎች ክቹ ለምን ቴንኪው thank you ፍትህ እንዲሁም ኳስ ሜዳ thank you uh, ሁለታችሁንም። ፌስቡካችንን like uh, እና share uh, አድርጉ። ትዊተርንም እንደዚሁ ለጥፈንላቸዋል። በተረፈ ወደ ሀምሳ ሁለት የሚሆኑ audio ዎች free edit ተደርገው እንዲመቻችሁ ተደርገው ተቀምጠዋል። link ኡን click አድርጋችሁ የራሳችሁ ማድረግ ነው እና ፈልጓቸውም ሰዎች እዚሁ በቀላሉ እንዲደርሳቸው ማለት ትችላላችሁ። ለሞባይል ተጠቃሚዎች እንዲሁም app አለው የአዲስ ምዕራፍ እንደዚሁ ደስ የሚፈልጉ ሰዎች ካሉ እሱንም ልንሰጥ እንችላለን። በተረፈ እንግዲህ የሀገሬ ጉዳይ ያገባኛል በሚል መሪ ቃል የምንወያይበት የአዲስ ምዕራፍ የዛሬው ውይይት በዚሁ ይጠናቀቃል። ዛሬ በተለይ በሙስሊሙ ላይ ተነጥሎ የሚደረገውን እርምጃ አይተናል። በመጀመሪያው part የዜና የሳምንቱ አበይት የዜና ዳሰሳ የሚለውን አስቀርተን ሁለት ደቂቃ በማትሆን ቂሊንጦ አካባቢ ቂሊንጦ እስር ቤት ሙስሊም ሴቶች ታሳሪዎችን ለመጠየቅ በሄዱበት ካልተራቆታችሁ ጫው ካላወጣችሁ አትገቡም የሚለውን ግብ ግብ የሚያሳየውን በፍትህ ራዲዮ ያቀረበውን በሌሎችም እንደዚሁ ቀደም ብሎ distribute የሆነውን ቪዲዮ አሳይተን በዛ ላይ ውይይት አድርገናል። በተለይ አንድ ማህበረሰብ ላይ ብቻ ተነጥሎ በዘሩ፣ በቋንቋው፣ በሃይማኖቱ፣ በ color ኡ የሚወሰዱ ህጎችና እርምጃዎች የዘረኝነትን ወይም አፓርታይድን አካሄድ የሚያሳዩ በመሆኑ ይህ ነገር ሊገለጽ የሚችለው በዚህ መንገድ እንደሆነ ተነጋግረናል። ብዙ ርዕሶችንም ብዙ ጉዳዮችንም አንስተን እንደዚሁ ተወያይተናል። በሚቀጥለው ሳምንት የመጀመሪያው part ላይ እንደዚሁ ምናልባት ሳምንታዊ የዜና ዳሰሳ በሚለው ፈንታ ኢቢኤን ራዲዮ ያዘጋጀው የ documentary ያለ የተለያዩ በሙስሊሙ ዙሪያ ላይ ሽከረከሩ ነገሮችን part one part two already available ሆኗል። part three ሰኞ እንደሚያወጡት ነው። በዚህ ጉዳይ ላይ የሚቀጥለው ሳምንት መጥተው እነሱ የተወሰነ ደቂቃ ወስደው በዛ ዙሪያ ላይ የሚያወያዩን ሰዓት ይኖራል። ወይንም ያንን ነገር ጠቅለል ባለመልክ አቅርቦት በዛ ላይ የምንወያይበት ሁኔታ ይኖራል። በዛ ሁኔታ ነው ተነጋገር ነው። ኢንሻላህ በዛ አይነት ሁኔታ እናሳልፈዋለን። ሁለተኛውና ዛሬ ጠንከራ ያለ ርዕስ ሰላማዊ ትግል እና ትግልን የሚያመላክቱ የትግል ስልቶችን ለመምረጥ አስገዳጅ እና ወሳኝ ሁኔታዎችን ያየንበት ሁኔታ ነበር። በሀገራችንስ የሰላማዊ ትግል ለሰላማዊ ትግል የሚሆኑ ግሾም ተዘግተዋሉ የሚለውንም ለማየት ሞክረናል። I think ይሄ ሶስተኛው part በደንብ የተሄደበት አይመስለኝም፣ ግን የመጀመሪያውና የሁለተኛው part ላይ በደንብ ሄደንበታል። እንግዲህ የዛሬው ውይይታችን ይህንን ይመስል ነበር። በሳምንት በሌሎች ርዕሶች ተመልሰን እንግዲህ ኢንሻአላህ ገናኝቶ ሰላሙ አለይኩም በረካቱ። እንግዲህ ያው በዚሁ እዘጋዋለን። ቴንኪ ሁላችሁንም እንግዲህ